بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما اللهم اغفر لنا ولمشايخنا ولمن تعلم منا فبعد فيقول المصنف رحمه الله تبارك وتعالى الفصل الهادي عشر أفرع بن يوكفل الخشوع في الصلاة وما يجبر نقصها صلاة وسط بخشوع ስለመቆምና ስለመስገድ ስለዚህ የሚያነሳ ነው እንዲሁም ደግሞ ወማ የጅብሩ የሚጠግንንም ነገር የሚነግረን ነው ነቅሰሃ የሰላትን ጉለት ምን ይጠግነዋል የሚለውን የሚናገር ነው የያዝነው ርዕስ ማለት قال الله تعالى الله سبحانه وتعالى ብሏል قد أفلح المؤمنون በእርግጥም ሙእሚኖች ፈላህ ወጡ ፈላህ ማለት هو وصول المطلوب والنجاة من المرهوب ከሚፈሩት ነገር ሲድኑና የፈለጉትን ነገር የዓላማቸውን ስኬት ሲያገኙ ፈላህ ይባላልና ቀድ አፍለሐ አልሙእሚኑን ሙእሚኖች በእርግጥም የፈለጉትን አግኝተው ከሚፈሩት ወጡ ማለት الذين هم في صلاتهم خاشعون እነዚህ እንግዲህ ቀድ አፍለሐ ተብለው የተረጋገጠላቸው በእርግጥም ፈላህ ወጡ የተባሉት እነማን ናቸው الذين እነዚያሁም እነሱ في صلاتهم صلاتቸው ውስጥ خاشعون خشوع ያላቸው የሆኑ ናቸው خاشع ብሎ ማለት ሶላት ውስጥ አላህን ፈሪ ሆኖ ለአላህ ተናናሽ ሆኖ ሶላቱን የሚሰግድ ነው ይሄ ኹሹዕ የሚባለው የሶላት ዋና ልብ ነው ሶላት ኹሹዕ ከሌለው ልክ ልብ እንደሌለው ሰው ነው ይላሉ ወለዚነ ሁም አን ለግዊ ሙዕሪዱን እንዲሁም ደግሞ ሙእሚኖች ብሎ ማለት ወለዚነ እነዛ ናቸው ሁም እነሱ አኒ ለግዊ ከትርፍ ንግግርና ከትርፍ ውዳቂ ከሆነ ንግግር ውዳቂ ከሆነ ጸባይ ውዳቂ ከሆነ ተግባር ሙዕሪዱን ጀርባ የሰጡ ናቸው። ከዛ ኢዕራብ አላቸው ማለት ጀርባ ሰጥተዋል። የዚህ አይነት ውዳቂ ንግግርና ውዳቂ ስፍራ ላይ አይገኙም። ወለዚነ ሁም እነዛም ናቸው ሊዘካቲ ለዘካት ፋዒሉን ከፋዮች ናቸው። ፋዒል ማለት ፈጻሚ ማለት ፈጻሚያን ሲባል ከፋዮች ናቸው ማለት ነው። ዘካን የሚሰጡ ወለዚነ ሁም እነዛም ናቸው ሊፍሩጅህም ለብልቶቻቸው ሐፍውን ከሐራም ጠባቂ የሆኑ ሐራሙ ምንድነው ከተባለ ብልትን ማየት ለማይፈቀድለት ሰው አጋልጦ ማሳየት ይሄ እንደዚሁ ሐራም ነው። ሁለተኛ ነገር ደግሞ ብልቱን ሐላል ባልሆነ ቦታ ላይ ማኖርም እንደዚሁ ሐራም ነው። ጠባቂዎች ናቸው ሲባል እንግዲህ ለተከለከለው ነገር ጠባቂዎች ናቸው ነው። ኢላ አላ አዝዋጅህም ባለቤቶቻቸው ላይ ካልሆነ በስተቀር እዚህ ላይ የተፈቀደ ነው። አውማ መለከት አይማኑሁም ወይም እጆቻቸው መለከው እጆቻቸው የተቆጣጠረው ይላል። እጆቻቸው የተቆጣጠረው ማለት ባሮቻቸው ማለት በባሪያዎቻቸው ላይ በባለቤቶቻቸው ላይ ሲቀር ፈኢነሁም ገይሩ መሉሚን እነሱ የተወቀሱ አይደሉም እነሱን በመምጣታቸው ላይ ለምን አላህ ፈቅዶላቸዋለን ባለቤት ዛሬም ድረስ አንድ ሰው አግብቶ እንግዲህ ይሄ ያለ ነው ወደፊትም ቀጣይ ነው በባሪያ በሚለው ግን ዛሬ ወላሁ አለም የምናውቀው ቦታ የለም ባሪያ ያለበት ማለት ነው ሰራተኛ እዚህ ውስጥ አይገባም። ሰራተኛ ሰራተኛ ነው፣ ልክ እንደ ስሙ ሊሰራ ነው እንጂ በባርነት አይደለም የገባውና እንዲህ የሚቀላቅሉ ሰዎች ስህተት ነው። ፈመን ብተጋ ወራ ዛሊከ ፈመን ብተጋ የፈለገ ሰው ይላል። ወራ ዛሊከ ከዚህ ውጪ ሚነ ዘውጃት ወሰራሪ ከባሪያዎቹና ከባለቤቶቹ ውጪ ባለ ስሜቱን ማርካት የፈለገ ሰው ከሊስቲምናኢ ቢልየዲህ የመሳሰለ ማለት ነው። በእጁ ስሜቱን ማርካት የመሰለ የመሳሰለ እንግዲህ ብዙ ብዙ ዛሬ ላይ ያሉ ጥፋቶች አሉ፣ ከጊዜ በኋላ የመጡ ከዚህ በፊትም የነበሩ ናቸው አንዳንዶቹ። አሁን ደግሞ ጭራሽ በመሳሪያና በተለያየ ነገር ያመጡትም አሉ። ፋሲቆቹ፣ ካፊሮቹ፣ ሙጅሪሞቹ የፈለሰፉት በየጊዜው የሚያመጡት አለ። ያ እንግዲህ ፈመን ብተጋ ወራ ዛሊከ በሚለው ተካታ ፈመን ብተጋ ወራ ዛሊክ ከዚህ ውጭ የፈለገ ፈኡላኢከ ሁሙል ዓዱን النزيا الله كالله يراك وسنهونه النزيا لا تزارق مال النزيا هم النسو العادون النزه وسن يعلفون المتجاوزون إلى ما لا يحل لهم حلال ودم يهون الله تونجر وسن الفو يتجاوزوا وسن تلالا فينا كوالاتهم والذين هم مؤمنون بلو مالت أهنم من نزاناتهم لأماناتهم لا وچاتهم لأدارا وچاتهم وأهدهم ለቃል ኪዳናቸው ራዑን ጠባቂዎች ይሁን አደራ ቢሰጣቸው በህብረተሰብ ላይ የተጣለ አደራ አለ፣ በግለሰብ ላይ የተጣለ አደራ አለ። ሙእሚን ሁሉንም አደራ የሚጠብቅ ነው። ይሄ የጀማዓው አደራ ነው ተብሎ የተባለውን አደራ ይሄ ለጀማዓ ስለሆነ እኔን አይመለከትም ብሎ የሚያጠፋ አይደለም ሙእሚን ማለት። ሙእሚን የሆነ ሰው በጀማዓ የተጣለበትንም በግለሰብ የተጣለበትንም አማና ሁሉንም አማና የተባለ ጠባቂ ነው ማለት እንግዲህ ከኢማን ጉድለት ነው ምንም እናየው የተለያዩ የሆኑ በህብረተሰብ ላይ መጠበቅ ያለባቸው የሆኑ አማናዎች በግለሰቦች ሲጠፉ የምናየው ይሄ ከአማና ጉድለት ነው እንጂማ ሙእሚኖች ለአማናትህም በሁላቸውም ላይ በተጣለው አማና ይሁን በግለሰብ ላይ በተጣለባቸው በራስ እንግዲህ በነፍስ ወከፍ ማለት በተጣለባቸው በሆነ አማና ወአህድህም እንዲሁም ደግሞ ፊማ በይነሁም እርስ በራስ በገቡት በሆነ ቃል እንዲሁም ደግሞ ከአላህ ጋር በተጋቡትም ቃል ሁሉንም ያካትታል። አህድ የሚለው ከአላህ ጋር ያለ ቃል አለ። ለምሳሌ ሶላት ከአላህ ጋር ያለ አህድ ነው። ለዚህ ነው ምን የሚለው አልአህዱ ለዚ በይነና ወበይነሁ አሰላህ፣ በእኛና በእነሱ መካከል ያለው ከአላህ ጋር ያለን አህድ ምንድን ነው? እኛና እነሱ ነጥሎ ከአላህ ጋር እኛ ከአላህ ጋር አህድ የፈጸምንበት ነገር ቢኖር ሰላት ፈመን ተረካ ፈቀድ ከፈር ይላል። ከነዛ ጋር መቀላቀል ስለሆነ ወለዚነ ሁም ሊአማናቲህም እነዛም ናቸው ለአማናዎቻቸውና ወአህዲህም ለቃል ኪዳኖቻቸው ራዑን ጠባቂዎች ይሆኑዋል። እንዲሁም ደግሞ ወለዚነ ሁም እነዛ ናቸው እነሱ አላ ሰላቲህም አላ ሰለዋቲህም አላ ሰለዋቲህም በሰላቶቻቸው ላይ ዩሐፍዙን የሚጠባበቁ ናቸው። ወቅቷን ጠብቀው የሚሰግዱ ናቸው። ኡላኢከ እነዚያ እነዚህን ደግሞ እነዚያ ብሎ ያለበት ምክንያት የእነሱ ደረጃቸው ከፍ ስላለ አላህ ስብሓነሁ ወተዓላ ደረጃቸውን ለመጠቆም ፈልጎ ነው። እነዛ ለርቀታቸው ነበር ኡላኢከ የተባሉ እነዚህ ደግሞ ደረጃቸው ከፍ ያለ መሆኑን ለማሳየት أولئك እነዚያ هم እነሱ الوارثون ወራሾች ናቸው እነሱ እንጂ ሌላ የሚወርስ የለም ይላል። ምንድን ነው የሚወርስ? الذين يرثون الفردوس ፊርደውስን أعلى الجنة የጀነት የላይኛው የሚባለውን ፊርደውስ የሚወርሱት እነሱ ናቸው። ሁም እነርሱ ፊሃ ዛች ፊርደውስ የምትባለው ጀነት ውስጥ ኻሊዱን ዘውታሪዎች ናቸው ይላል። እንግዲህ እስከዚህ ከቁጥር አንድ እስከ 11 ያለውን እዚህ ኪታብ ላይ ጠቅሰውታል። هذه الصفات العظيمة እነዚህ ትላልቅ የሆኑ ባህሪያት የኩኑ ቢሃ الفلاح في الدنيا والآخرة በዱንያም በአኸራም ፈላህ የሚገኘው የሚፈልገውን ነገር አንድ ሰው የሚያገኘው ከሚፈራው ነገር የሚጠበቀው በዚህ ነው። ወልፈላሑ ፈላህ ማለት ወውሱሉ ልመጥሉብ የሚፈልገውን ማግኘት ወነጃቱ ሚን አልመርሁብ ከሚፈራው ከሚፈራው ነገር ነጃ መውጣት ነው፣ መዳን መቻል ነው። እንግዲህ መዳንንም ይይዛል። እንደገና ደግሞ እድለኝነትን የሆነን ነገር መጎናጸፍንም ይይዛል። ሁለቱንም የያዘ ነው ምን የሚባለው ፈላህ የሚባለው ወየኩኑ ቢሃ በእነዚህ አሁን በጠቀስናቸው ባህሪያቶች እኮ በእነዚህ ይሆናል ኢርሱል ፊርደውሲ ፍርደውስን መውረስ የፍርደውስ ውርስ ማለት ወሁዋ ፍርደውስ ማለት አዕላ ደረጃት ልጀነ ከጀነት ደረጃዎች የበላይኛው ነው ومن هذه الصفات ከነዚህ ባህሪያቶች ውስጥ ፍርደውስን ከሚያስወርሱ ባህሪያቱ ውስጥ አልኹሹዕ ፊ ሰላህ ሰላት ውስጥ አላህን ለአላህ መተናነስ አላህን መፍራት ለአላህ መተናነስ ሰላት ውስጥ ገብቶ አንድ ሰው ሰላት ውስጥም ሆኖ ከሰላትም ውጪ ሆኖ ቀልቡ አንድ እንዳይሆን ማለት ሰላት ውስጥ ሲገባ ቀልቡ አላህን ሊፈራ እንግዲህ ቀልቡ አላህ እንዲፈራ ደግሞ ብዙ ነገር አለ። ኹሹዕ የሚባለው ነገር እንዲገኝ በጣም ብዙ ሰበቦች አሉ። አንዳንዶቻቸው በዚህ ላይ ኪታብ ጽፈዋል። ኹሹዕ ላይ ማለት المهم السوء أطرب على ملكه يهوزي قلت أقول لك شوهل والخشوع كما قال أهل العلم علماء الفندالوت خشوع مالت هو سكون القلب يقلب من الرقاقات وطمأنينته يقلب إرقاتا بحيث يظهر ذلك على الجوارح يا يقلب إرقاتا من الرقاقات بملك لن بمن ملك بحيث يظهر ذلك على الجوارح أكالات لي من طبارك أتكمش الدرجه ቀልቡ መረጋጋት ሲችል ያ ኹሹዕ ይባላል ይላል። አካላት ላይ መንጸባረቅ እስከሚችል አይ ማለትም አን የኩነ አልቀልቡ ቀልቡ ሊሆን ነው ሳኪነን ስክን ያለ ሙጥመኢነን የተረጋጋ ላ ዩፈኪሩ አያስተውልም ወላ የልተፊቱ አይዞርም ሊሸይን ለአንዳችም ነገር ላ የተዓለቁ ቢሰላት ከሰላቱ ጋር ተያያዥነት ያለውን ነገር እንጂ ከሰላቱ ተያያዥነት የሌለውን ነገር አያስተነትንም አያስተውልም ላ ዩፈክር እንደገና ደግሞ ወላ የልተፊት ከሰላቱ ጋር ተያያዥነት ወደሌለው ነገር ቀልቡ አይዞርም ثم يظهر ከዛ ይንጸባረቃል አሰሩ ذلك الخشوع القلبي ይሄ ቀልባዊ የሆነ خشوع ይንጸባረቃል على الأطراف በአካላት ላይ بحيث تخشع الأطراف አጥራፎች ማለት እጅግር ማለት እጅ እግር፣ ሌላው አካል ይሄ ከላይ ያለው አካል ምናምን አውጥራፍ ይባላል። ዋናው ያው ቀልብ በአጥራፎቹ ላይ በእጅ በእግሩ ላይ በአጥራ በሌላ ጫፍ ጫፍ በሆኑ አካላት ላይ ማለት ነው ሊንጸባረቅ ቢሐይቱ ተኽሻኡ ልአጥራፍ ሌሎቹ ጫፍ ላይ ያሉት እግር እጅ የምንለው ወይም ጭንቅላት የምንለው አይኖቹ ምናምን ማለት ነው እነዚህ ሁላ ሁሹዕ የሚያደርጉበት የሆነ ሁኔታ እስከሚፈጠር ድረስ ወላ ተተሐረክ እነዚህ ነገሮች ዞር ዞር ላይሉም ولا تتحرك إلا فيما فيه مصلحة الصلاة የሶላት مصلحة ላለው ነገር እንጂ አካላቱም ምን ላይል ላይዞር ላይነቃነቅ አካላቱም ላይነቃነቅ እጅ እግሩ ላይንቀሳቀስ ለምን እንጂ የሶላት مصلحة እንጂ ሩኩዕ ሊያደርግ ከሆነ የሶላቱ አንድ ጎን ነው ወይም ደግሞ ቀደም ብሎ እዚህ ክፍተት አለ ያንን ክፍተት ለመሙላት ብሎ ወደ ቀደም ብሎ ቢመጣ አንድ ሁለት እርምጃ ቢራመድ ሶስት እርምጃ ቢራመድ ይሄ ለሶላቱ መስለሃ ነው። ምንም ችግር የለም። ለሶላቱ መስለሐ የሆነ እንቅስቃሴ ስለሆነ ማለት ነው። ከዛ ውጭ ግን ለሶላቱ መስለሃ ባልሆነ ሁኔታ እጅ እግሩ ወይም ደግሞ የተለያዩ የሆነው አካላቱ ላይንቀሳቀሱ ነው ማለት ነው። ለዚህ ነው እጁ እግሩ ምናምን ሲነቃነቃ የተውት ከሰለፎች ውስጥ እንዲህ ይላል፣ አንዴ እንደዚህ ይላል፣ አንዴ ይላል፣ አንዴ ይህንን ሲያዩ ከሰለፎች ውስጥ ምን ብለዋል? ለው ኸሸዐት ቀልቡሁ ለኸሸዐ ጀዋሪሑሁ እንደው ቀልቡ አላህን ፈርቶ በነበረ አካላቱም እንደዛው ኹሹዕ ይይዝ ነበረ። ይሄ የሚያሳየው የምንም ኹሹዕ ማጣት ነው ይላሉ። የቀልቡን ኹሹዕ ማጣት ነው። የሰውየው ወዲያ ወዲህ የሚል ከሆነ ሰላት ውስጥ በኋላ አንዴ ወደዛ ያያል፣ አንዴ ይዞራል፣ አንዴ ወደዚህ ይዞራል፣ አንዴ ልብስ ያስተካክላል፣ አንዴ ያወርዳል፣ አንዴ ያወጣል። እንደዚህ አይነት ነገር ከሆነ ይሄ ከሰላቱ ጋር ምን እንደሌለው የሚያሳየው ኹሹዕ እንደሌለው ያሳያል ማለት ነው ለማንኛውም ኹሹዕ የሚባለው መሰረቱ ቀልብ ላይ ነው ያለው የቀልብ ተረጋግቶ ሌላ ነገር ላይ ሳያውደለድል አላህን ስብሓን ወተዓላ ብቻ እያስታወሰ ስለ አላህ ብቻ መስገድ የሚችልበት ሁኔታ ነው ኹሹዕ የሚባለው ከዚህ ተያይዞ እንግዲህ ከቀልቡ ኹሹዕ ተያይዞ የምንም አለኛለ ነው የአካላት አካላቱ ላይ መንጸባረቅ ይገባዋል ያልነው ይሄን ثم يظهر اثر ذلك الخشوع القلبي ቀልብ ያለው ኹሹዕ ያ ይንጸባረቃል على الاطراف ብለናል በጫፍ ጫፍ ባሉ አካላት ላይ بحيث تخشع الاطراف እነዚህ ጫፍ ጫፉ ኹሹዕ እስከሚያገኙ ድረስ ولا تتحرك እስከማይንቀሳቀሱም ድረስ ولا تتحرك الا في ما فيه مصلحه للصلاه ለሶላቱ መስለሐ ባለው ነገር እንጂ مش والصلاه في الايه صلاه ማለት በዚህች የቁርአን አንቀጽ እንግዲህ قد افلح المؤمنون الذين هم في صلاتهم خاشعون يميلوا صلاة سبال بزيه قرآن أنكس تشمل جميع الصلوات أتك علي صلاتك يكاتتال الفرض فرض يكاتتال والنفلة كفرض وجه اللون ترف يتبالون يكاتتال ترف من له كواناو كقديته وجه اللون قبلية بعدية يالله من تقول تحية المسجد صلاة الضحى صلاة الاستخارة يالله بزوال ፈላ ተክተሱ ሶላት አይገደብም። እዚህ ጋር ያለው ሁሹዕ እኮ በዚህች ሰላት ብቻ ነው ተብሎ አይገደብም። ፈላ ተክተሱ አትገደብም እች ጉዳይ ቢልፈሪضቲ በፈርድ ብቻ ወላ ቢናፊለቲ በሱናም ብቻ ሊአነ ሶላ ፊ ቀውሊ ፊ ሶላቲህም ሲል ሙፍረድ ሙዳፍ ነው። ሶላት የሚለው እንግዲህ ሶላቲህም አላለም። ሶላቲህም ሲል ሶላት የሚለው መጀመሪያ ተነግሮ ከዛ በኋላ ሂም የሚለው ደግሞ በኢዳፋ መጣ አይደል ሶላቲሂም ይሄ ሙዳፍና ሙዳፍ ኢለይ ምን ያሳያል በኢዳፋ ነው የተነገረው ኢዳፋው የሚያሳየው ሁሉን የሚያካትት መሆኑን ነው ሶላት የተባለ ነው ሙፍረድ ሙዳፍ ነው አይ اعتقد اعتقد እመን ነው አሁን ሙፍረድ ሙዳፍ ነው የሚለው ይሄ ትንሽ ቋንቋዊ ነገር ነው። ስለ ሙዳፍ የሚያውቅ ይገባል። ሙፍረድ ተضይፎ ከመጣ ያዓምማል እንደ ልሱልዬ ለዛ ነው። اعتقد እወቀው أنك إذا قمت إلى الصلاة اعتقد أمن أنك إذا قمت إلى الصلاة وإذا صلاة أنت بقومك جزي فإنما تقوم بين يدي الله عز وجل كالله في تندقومك أمن بته الذي يعلم خائنة الأعين وما تخفي الصدور الله مالت الذي يعلم مياك يهون جيتان خائنة الأعين كداتنيا سراك يهون عين كداتنيا يهون عين ምንም ያላየች መስላ ሰረቅ አርጋ የምትመለስ አይን እሷን የሚያቅ ወማ ትኽፊ ሱዱር ልቦች ደግሞ የሰወሩትን የደበቁትን የሚያቅ የልብን የሚያቅ አላህ ዘንድ ነው እሱ ፊት ነው የቆምከው ይህንን እመንበት ይላሉ ويعلم يا يوكل ما توسوس به نفسك نفسه متوسوس متغوتغوتبت النجر نفسه وديت نو ايوسوسات يالچو انتن وديت نو ياساسبچ يالو ين يقال وحين اذن سلازم يهنن كاوق حاتب تطابق على ان يكون قلبك قلبه انديهون مشغولا بصلاتك بصلاته يتتمد كما ان جسمك فونته اندهونه مشغول بصلاتك በሰውነት አሁን ሰላት እየሰገድክ ሰው ጋር እንግዲህ ሄደህ አትጫወትም ማለት ነው። እንዲሁም ደግሞ አትሸጥም፣ አትነግድም፣ አታርስም፣ አትገበያይም። ይሄ እንደሆነው በሰውነትህ busy እንደሆንከው ሰላቱ busy እንዳደረገ ቀልብህም እንደዚሁ ከሰውነትህ ጋር አብሮ مشغول ይሁን ይጠመድ ይላል። وليكن قلبك ቀልብህ ይሁን አይضን በድጋሜ متجها إلى الله ودى الله يزوره كما أن جسمك سونة دونه متجه يتكتعج إلى القبلة ودى قبل عند تكتعج وسونة ودى قبل عند زوره قلبه دمه ودى الله يزوره إلى الجهة التي أمرك الله عز وجل الله ودى عززه أكتعج ودى قبل عند زوره كلا عند زوره قلبه ودى الله يزوره نعم أما أن يتجه الجسم إلى ما أمر الله بالتوجه إليه نقرق أما አማ አን የተጅህ አልጅስም ሰውነትህ ኢትጃህ ማድረጉማ ሰውነትህ መቀጣጨቱማ ኢላ ማ አመረ አላህ አላህ ወዳዘዘው ቢተወጅህ ኢለይህ ወደሱ መዞርን ወዳዘዘው ተቀጣይቶ ወላኪን ነገር ግን አልቀልቡ ዳዕ ቀልብ የተበላሸ ከሆነ ፈሃዳ ነቅሱን ከቢር ይሄ ትልቅ የሆነ ጉለት ነው ይኸው እንግዲህ ሰውነት አላህ ወዳዘዘው ዞረ ወደ ካዕባ ማለት ቀልብ ደግሞ አላህ ወዳዘዘው አልዞረምና ወደ ሌላ ቦታ ነው ያለው ሐታ ኢነ ባዕድ አልዑለማ እንደውም አንዳንድ ዑለማዎች የቁሉ ይላሉ ኢዛ ገለበል አልወስዋሱ ወስዋስ ካሸነፈው አንድ ሰው አልሐዋጂስ ሐዋጂስ ማለት ጉትጎታዎች አላ አክተሪ ሶላት ከሰላቱ በአብዛኛው ላይ ወደ ሌላ ቦታ አንድ ሰው ከሄደ ፈኢነሃ ተብጡል ትጠፋለች ሰላቱ ነው የሚሉት ወልአምሩ ሸዲድ ስለዚህም ነገሩ ከባድ ነው አሉ ብርቱ ነው አንድ ሰው ወደ ሌላ ቦታ ይሄደ ሁሌ እንደው እየወሰደው ከሆነ በሶላቱ ከመጀመሪያ እስከ መጨረሻ ይሄ ከባድ ነገር ነው ማለት اذا اقبلت اذا اقبلت الى الصلاه نبل واذا اقبلت بزورك جزي الى الصلاه ولا صلاه فاعتقد امن انك مقبل الى الله عز وجل ودا الله يزورك ما هنا امن واذا وقفت في الصلاه صلاة وسط ستقوم فاعتقد أن الله قبل وجهك كفيته فيت لفيت الله عند الله إمن ليس في الأرض التي أنت فيها يقول ومالت أنت بات مريت فيت لفيت لي الله ألا مالت أدلم ولكنه نقرقل قبل وجهك كفيته في اللفيت نعلم وهو على عرشه عز وجل السوق عرشه لا يهون ይህ ነገር እንዴት ነው የሚሆነው ከፊት في ለፊት ነው ይላል حديث لا هون ኢነ አላህ ቂበለ ወጅህ ሙሰሊ ነው የሚለው አላህ ስብሓነሁ ወተዓላ ከሰጋጅ ፊት ለፊት ነው ይላል ፊት ለፊት አሁን ፊት ለፊት ነው ሲባል አንዳንድ ሰውም እንዳያስብ ነው እዚሁ መሬቱ ፊት ለፊት የሚል እንዳያስብ ለዛ ነው ምን ያሉት ከአርሹ ላይ ሆኖ አላህ ፊት ለፊቱ ይሄ ነገር ይቻላል እንደዚህ ይቻላል ከተባል በጣም ይቻላል በፍጡር ራሱ በተወሰነ መልኩ የሚቻልበት ሁኔታ አለ። እንኳን አይደለም ፈጣሪው አላህ ስብሐነሁ ወተዓላ ሁሉን ማድረግ የሚችለው ይቀር ነው። ፀሐይን አሁን እላይ ሰማዕ ላይ ያለችው። እንግዲህ አንዳንዶቹ እንደሚሉት አምስተኛው ሰማይ ላይ ነች ይላሉ። ዞሮ ዞሮ ሰው የሆነ ነገር ስለሌለ እንተውና የፀሐዩን ጉዳይ ብቻ ከፍ ያለ ቦታ ላይ ነው ያለችው። ልክ ሁሉም በሚስማማበት ቀድር አሁን ይሄ ፀሐይ ላይ ከመሆኑ ጋር አንድ ሰው ምን ይላል? ፀሐይቱ አንተ ፊት ለፊቴ ነች። ፊት ለፊቴ ነች። ፀሐይቱ ፊት ለፊቴ ነች። ፀሐይቱ ያለችው የት ነው? በጣም እሱን በስንት ኪሎ ሜትር ርቃ፣ እሱ ግን ፊት ለፊቴ ነች። ከላይ ከመሆኗ ጋር ፊት ለፊቱ መሆን ችላለች ማለት ነው። ይሄ እንግዲህ በፍጡር ይሄን ያክል የሚያስኬድ ከሆነ ፈጣሪው አላህ Subhanahu Wa Ta'ala ደግሞ ከዚህ በበለጠ መልኩ አርሽ ላይ ከመሆኑ ጋር ፊት ለፊት ከማን ፊት ለፊት እያለ ነው ከሰጋጅ ፊት ለፊት ስንት ሰጋጅ ነው ያለው እኮ ከሚሰግዱት ሰጋጆች ፊት ለፊት ከሁላቸውም ፊት ለፊት አላህ አለ والله على كل شيء قدير ልክ ቅድም ባልነው ባይሆን ፊት ለፊት ሲባል መሬት ላይ እንዳይመስልም ማለት ነው وما ذاك على الله بعسير አለ بعسير ማለት አላህ ላይ የሚከብድ አይደለም ይሄ ፈኢነ አላህ ለይሰ ከሚስሊሂ ሸይኡን አላህ እሱን የመሰለ አንዳችም የለም ፊ ጀሚዕ ሲፋቲሂ በባህሪያቱ በአጠቃላይ ፈሁወ ፈውቀ አርሽህ እሱ ከአርሹ በላይ ነው ወሁወ ቂበለ ወጅህ ልሙሰሊ ኢዛ ሰላ በሰገደ ጊዜ አላህ ስብሓንሁ ወተዓላ ከሰጋጅ ፊት ለፊትም ነው አሁን እንግዲህ ይሄ ሲባል አረ አላህ እንደው ስንቱ ፊት ነው የሚሆነው ብሎ አንድ ሰው ሊል ይችላል አይደለም ስንቱ ነው አላህን የሚለምነው ነው ምን ጠይቀው ስንት ነው አላህን የሚለምነው? ስንት ነው ፋቲሃ የሚቀረው አልሐምዱሊላህ ረቢል ዓለም የሚለው ዓለም ላይ ስንት ሰው ነው? በአንድ ቀን በአንድ ጊዜ በአንድ ቅጽበት ላይ አልሐምዱሊላህ ረቢል ዓለም የሚል ስንት ነው ያለው? ይህንን ሁላ አላህ ምን እያለ ሐመደኒ አብዲያት ባሪያ አመሰገነኝ እያለው ነው አይደለም ለዚህ እንደሚመልሰው ከሁሉም ፊት ለፊት አላህ በዚህ አይነት አለ ነው። ከሰው ጋር እንዳናመሳስለው ከሰው ጋር ካመሳሰልነው እውነት ነው አይሆንልንም። ለይሰ ከሚስሊሂ ሸይ ታዲያ እሱን የመሰለ የለም። ليس كمثله شيء وهو قبل وجه المصلي كتقاج في اللفتنا إذا صلى بسبب رجل وحينئذ يزي تدخل وقلبك مملوءة تدخل تقاب الله وقلبك قلبه مملوء يتمولى هنا بتعظيم الله عز وجل بالله سبحانه وتعالى تعظيم الله نبت أما فلكه بزيب الله تعظيم قلبه يتمولى هنا تقاب الله بتعظيم الله ومحبته الله بموددنا والتقرب إليه ودى الله سبحانه وتعالى بمقاربهم قلبه يتملى هنا تقبله من مالة كاوك الله كفيتي نو كفيت لفيتي الله اللي مالة كاوك مالته እና ይህንን ካመንክበት እያሉ ነው وإذا وقفت تصلي سجاد هنا ستقوم فاعتقد أنك تناجي الله عز وجل الله سبحانه وتعالى يناقر كومهن أمن له كما قال ذلك رسول الله صلى الله عليه وسلم يا الله مركتنيا عليه الصلاة والسلام من زيد إن أحدكم إذا قام في صلاته عندك صلاة استسيقم فإنه ينادي ربه السجيتون ينال كرنه يتكلم مع الله يدي حديث والقال يتكلم مع الله كالله قال يورانه واعلم وقال أنك إذا قرأت الفاتحة أنت فاتحة بكره كذي فإنك تناجي الله الله الله وتحاوره ወቱሐዊሩሁ ከሱ ጋር تملالس الله مللس الله مال ثبت في الصحيح بصحيح حديث كوس ሰብቷል من حديث أبي هريرة رضي الله عنه كأبي هريرة حديث اللهم الكام سنوان لنا أن رسول الله صلى الله عليه وسلم قال يا الله ملكني عليه الصلاة والسلام قالوا قال الله تعالى الله له قسمت الصلاة بيني وبين عبدي نصفين صلاة بنينا ببايا ما هكل كلت بوتا سنتقوات على الله الصلاة هي قراءة الفاتحة انقدي صلاة مالت الزقاء يتفلقوا صلاة كلت بوتا سنتقوت يتبالوا فاتحة مقرات لك اندمي متألت وأطلق عليها اسم الصلاة هذه هي فاتحة مقرات راسه من تباله صلاة تبلو تنكره ሶላት የሚባለው አንዳንዴ ፋቲሃ መቅራት ይፈልግበታል፣ አንዳንዴ ቅያም ይፈልግበታል፣ አንዳንዴ ሩኩ፣ አንዳንዴ ኸይር ሱጁድ። አሁን እዚህ ጋር የተፈለገው ፋቲሃ መቅራቱን ነው። አላህ ምን ያለው ሰላትን በሁለት ቦታ ፈነጠቅኩት አለ። ፋቲሃውን ማለት ወውጥሪቀ አለይሃ እስሙ ሰላት ሰላት የሚለው ስም በልቅ ተነግሮባት ነው እዚህ لأن الفاتحة فاتحة من سلونج ركن في الصلاة الصلاة ركن نج لا تصيح الصلاة إلا بها بفاتحة عندي صلاة أتهنم صلاة عند سو بل لا الله أكبر بلو ولا أعوذ برب الناس الله أكبر عليه إيه سو صلاته أيهنم ለምን ፋቲሃ ስላልቀራ ያው ሰላተ ሊመን ለም የቅራ ቢፋቲሐት ልኪታብ ፋቲሐት ልኪታብ ላልቀራ ሰው ሰላት የለውም ይላሉ የአላህ መልክተኛ ዓለይሂ ሰላቱ ወሰላም። ባይሆን ሰውየው ፋቲሐን አልለመደም። ፋቲሐን ካልለመደ በሌላ ሰባት የቁርአን አንቀጽ ከሌላ ይቀራል እዛ ቦታ ላይ ማለት ነው። ወይ ደግሞ አንድ ያወቀው አልহামዱሊላህ ረቢል ዓለሚን ከሆነ ሌላ ምንም ያውቀው የለም አልহামዱሊላህ ረቢል ዓለሚን አልহামዱሊላህ ረቢል ዓለሚን አልহামዱሊላህ ረቢል ዓለሚን እያለ እየደጋገመ አንዷን ሰባት እንዲላት ይደረጋል የፋቲሃውን ቦታ እንዲከስለት ማለት ከዛ ውጪ ግን ፋቲሃን የሚያቅ የሚያቅ ሆኖ ያለ ፋቲሃ አንድ ሰው 30 ጁዝ ቀራ ፋቲሃ አልቀራ ፋቲሃውን አስቀርቶ ሌላው እንዳለ ቀራ አንድ ረካ አለ ሰላቱ ባጢል እንዳለ ሙሉ ቁርአን ቀርቶ ሰላት ባጢል ነቢ ስ ላ ስለም ስላሉ ፋቲሃ ልቀራ ሰው ሰላት ነው ፈኢዛ ቃለ ልዓብዱ እንግዲህ ሩክን ፊ ሰላት ነች ላ ተስሑ ሰላቱ ኢላ ቢሃ በእሷ እንጂ ሰላት ጤነኛ አይሆንም ሰሂህ ሆኖ አይገኝም በዛም ፈኢዛ ቃለ ልዓብዱ አንድ ባሪያ ባለ ጊዜ አልሐምዱሊላህ ረቢል ዓለሚን ብሎ ሲል ቃለ አላህ ሐሚደኒ ዓብዲ ባሪያ አመሰገነኝ ብሎ አላህ ይላል እንግዲህ ሱረቱል ፋቲሃ የሚጀምረው ቢስሚላህ አርራህማን አርራሂም ነው የሱ የመጀመሪያው ቁርአን አንቀጽ ወይስ አልሐምዱሊላህ ረብል ዓለሚን በዑለሞች መካከል ኺላፍ በዚህ አሁን የተለያዩ የሆኑ ሙስሐፎቹን ቁርአን መጽሐፎችን ከፍተን ብናይ ቢስሚላህ አርራህማን አርራሂም ካለ በኋላ አንድ ቁጥር ይላል። ይህ ብሎ ማለት በስመላም ቢስሚላህ ምን እያደረገ ነው? ከፋቲሃ አንድ እያደረገ ነው። ራጅሑ ቀውል ግን ቢስሚላህ የፋቲሃ አንድ አያ አይደለም። ራጅሑ ቀውል ይሄ ቢስሚላህ የሚለው የሱረቱል ፋቲሃ አንድ አያ አይደለም። በላጩ ከዑለሞች አመዛኙ ከማስረጃ አንጻር እሱ ነው። ማስረጃህ ምንድን ነው ሊባል ይችላል። ማስረጃህ ምንድነው ከተባለ አንድ ሰው እንደዚህ ብሎ ማስረጃው ይሄ ሐዲስ ነው። አላህ ስብሓነሁ ወተዓላ ሰላትን ፋቲሃን በሁለት ቦታ ከፈልኩት እያለ ሲጀምር ቢስሚላሂ ራህማን ራሂም ሲል እንደዚህ ለዋለው የሚላል ለዚህ ላይ የለም። ስለዚህም ፋቲሃ የሚጀምረው ከየት ነው? አልሐምዱሊላሂ ረብል ዓለሚን። ታዲያ አላህ ሰባት የቁርአን አንቀጽ መሆኑን ተናግሯል። ቁርአን ላይ ፋቲሃ ሰባት የቁርአን አንቀጽ ነው። ሰባት ከየት እናመጣለን? ሰባት ከየት እናመጣለን? አሁን እኮ ይህንን ቆጥረው ነው አይደለም? ከዛ በኋላ የቀሩት ስድስት አለ። ሰባት ያደረጉት እንደዛ ነው። እነዛ ከየት እናመጣለን ከተባለ ገይር መግዱቢ አለይሂም እንቆርጣለን። ከዛ በኋላ ገይር መግዱቢ አለይሂም የሚለው መሀል ላይ ሲቆረጥ ሁለት ይፈጠርልናል ማለት ነው። እነሱ እንዳመጡ ሰባት ይመጣል። ከአልሐምዱሊላህ ቆጥረን ሰባት ማድረግ ይቻላል። ኸይር እንግዲህ صراط الذين أنعمت عليهم غير المغضوب عليهم ያው እንግዲህ እስከዚህ ቆርጠን الحمد لله رب العالمين ይህን ኺላፉን እብኑ ከሲር የተፍሲሩ መግቢያ ላይ ትንሿ እንኳን ተፍሲር ተፍሲሩል ጀላለይን መግቢያው ላይ ይናገራል መግቢያው ላይ አሸይኽ ኢብኑ ዑሰይሚን እዚህ ኪታብ ላይ ተናግረው ተናግሯል። ኪታቡ ላይ ያታችሁታል ወይስ እኔ ነኝ የተናገርኩት? ኪታቡ ላይ ብቻ የተናገሩ ይመስለኛል። እዚህ ኪታብ ላይ ወደ መጀመሪያ አካባቢ ያሳለፍን ይመስለኛል። ወላሁ አለም እዚህ ኪታብ ላይ የተናገሩ ይመስለኛል። ሌላ ኪታቦችም ላይ እንደዚሁ በሰፊው ይናገራሉ። አሸይኽ ኢብኑ ዑሰይሚን ቢስሚላህ ራህማን ራሂም ከፋቲሃ ለሙን ግን ይሄ ማለት አንድ ሰው ፋቲሃ ሲቀራ ቢስሚላህ ራህማን ራሂም አይልም ማለት አይደለም። ይለያያል። እሱ ከፋቲሃ አንድ አንቀጽ ነው ወይስ አይደለም የሚለው ነው ኺላፍ እንጂ ሲቀራ መቅራት አለበት ወይ ከተባለ አዎ መቅራት አለበት ነው የምንለው። ቢስሚላህ አርራህማን አርራሂም ይቅራ። ግን ሶላተል ጃህሪያ ላይ ጮክ ተብሎ በሚባልባቸው ሰላቶች ላይ ቢያጎላው ነው የሚሻለው ወይስ በውስጥ ቀርቶ አልሐምዱሊላህ ረቢል ዓለሚን የሚለውን ከዚህ ጀምሮ ቢያጎላ ነው የሚሻለው ከተባለ ይሄ ልክ እንዳልነው ኺላፍ አለ መሰለ ግን ኺላፍ አለው ሲባል ራጅህ የለውም ማለት አይደለም። ራጅሁ በላጩና ከማስረጃ አንጻር ትክክለኛው ግን የትኛው ነው? አልሐምዱሊላህ ረቢል ዓለሚን ከሚለው ጀምሮ ከፍ አድርጎ መቅራቱ ነው። እዛ አካባቢ ያሉ ሰዎች የሚቀሩት ቢስሚላህ አርህማን ረሂም ብለው ነው። አልሐምዱሊላህ رب العالمين ብሎ ቢጀምር ሰውየው بسم الله ያልቀራ ያክል ይሰማቸዋል፣ ይረበሻሉ፣ خلاف ይነሳል። የዚህ ጊዜ እዛ ቦታ ላይ ሄዶ ሲያሰግድ ቢስሚላህ الرحمن الرحيم ብሎ ያሰግድ ገባና? الخلاف شر خلاف ከዛ የበለጠ شر ስለሆነ ቢስሚላህ الرحمن الرحيم ብሎ ያሰግዳቸዋል ባይሆን ያስተምራቸዋል በላጩ ይሄ ነው ይህን ነው መስራት ያለብን ይህንን ስለሆነ በዑለሞች መካከል ኺላፍም የነበረው መስአላ ስለሆነ ይህንን ምለው እኔ አይደለሁም አሸይኽ ኢብኑ ዑሰይሚን ረሂመሁላህ ፈትዋቸው ላይ እንደዚህ ነው የሚለው አልሙሂም በዚህ አይነት ነው መሄድ ያለበት ማለት በተዓቁል በአቅሉ ነው እንጂ አንድ ሰው መራመድ ያለበት በሀዋ አይደለም ልብ በሉ ሁል ጊዜ በአቅል ነው እንጂ አንድ ሰው መራመድ ያለበት ዝም ብሎ በስሜቱ አይደለም ስሜት ያጋጫል ብዙ ጊዜ አልহামዱሊላሂ ረቢል ዓለሚን ብሎ ሲል ሐሚደኒ አብዲ ባሪያ ያመሰገነኝ ብሎ አላህ ይላል ማስረጃው ይሄ ነው ማለት ነው ቢስሚላህ እንዳለ መሆኑ ከፋቲሃ መሆኑ ባይሆን ቢስሚላህ ከፋቲሃ አይሁን እንጂ ከሱረቱ ነምል ባዕዱ አያት የአያ ግማሽ ነው። ሱረቱ ነምል ውስጥ ምንድን ነው የሚለው? ኢነሁ ሚን ሱለይማነ ወኢነሁ ቢስሚላሂ ረህማን ረሂም። እንግዲህ ከሱረቱ ነምል ባዕዱ አያ ነው። አያው ሙሉ አያ ሳይሆን የሆነ አያ አለ ከዛ ውስጥ ከፊሉ ቢስሚላሂ ረህማን ረሂም ተገኝቷል አለ። ከሱራ ውስጥ ተካትቶ ቢስሚላሂ ረህማን ረሂም የአንድ ሱራ ክፍል የሆነበት ሱረቱ ነምል ውስጥ ነው። ከዛ ውጭ ያሉ ሱራዎች እንደ ፋሲላ ተደርጎ ተቀምጦላቸዋል እንጂ የዚህኛው ሱራ ነው አይባልም። እንደ ፋሲላ ተደርጎ ግን እንደ መለያ ተደርጎ በየ ሱራ መሃል ላይ አንድ ሱራ አልቆ አንድ ሱራ ሲጀመር ተቀምጧል። ሱረቱ ተውባና ማ መሀከል ሲቀር ሱረቱል ተው አንፋል ሱረቱል አንፋልና ሱረቱ ተውባ መካከል ሲቀር سورة التوبة لنا سورة الأنفال ما هكل يالتا كتبتنا مكنيات بذي كتاب لها الفلة شوهل زائيو الحمد لله رب العالمين قال يهنم بلوسيل حميدني عبد الله هلال خير الشيء أنت تقول الحمد لله رب العالمين يهو من قالوا شيخ أنت من تلاله الحمد لله رب العالمين تلاله فالله من فوق سبع سماوات الله سبحانه وتعالى كسبات سماوات بلاي يقول حميدني عبد باري أنا سجنني لعله سبحان الله وإذا قال الرحمن الرحيم الرحمن الرحيم بلوسيل قال الله تعالى أثنى علي عبدي باريا سنجنا إيه ثناء نونا وداسي نونا الرحمن مالت بتام الجقنو يسو رحمة سفي هنا الرحيم يسو الرحمة لباروتو أدراشي هنا ويم دمو يسو رحمة لمؤمنوتش يترقاقت إيه هنا بزو تفسير علي ويم دمو الرحمن ميلو في الدنيا والآخرة الرحيم في الآخرة عند ذي الجانو يفسر الرحمن الرحيم بله بتشا عنده هنا يفسر الرحمن الرحيم ميلو الله لي وداسين بطعم ازاين بطعم روح روحي هنا يالك ستل ايه الله سبحانه وتعالى ما ودست لهنا اثنى علي عبدي باري بني لا يودسين واذا قال مالك يوم الدين مالك يوم الدين بلو سيلم يقراو سوية قال مجدني عبدي باري الاك انيلا يفردك ان بالبيت نه قالت نوكو مالك يوم الدين وقال مرة فوض إلي عبدي عندي دمو من بلوال راويو فوض إلي عبدي بلو يلالم بلوال فوض أستقى إلي ودني عبدي باري راسون ودني أستقى وإذا قال إياك نعبد وإياك نستعين إياك نعبد أنت بتشانو منا ملكو إيه እንግዲህ إياك የሚለው ከነሸዱ إياك አይባልም إياك نعبد ብለው የሚቀራል إياك نعبد እንደዚህ ጠንከር ሸድ የተጻፈው እኮ ለዛ ነው። ኢያከ ናዕቡዱ ኢያከ ከሆነ ፀሐይ ይሆናል። ኢያከ ናዕቡዱ ማለት ፀሐይ እናመልካለን ማለት ነው። ወኢያከ ነስተዒን ፀሐይ እንታገዛለን። ኢያከ ናዕቡዱ አንተን አንተን ብቻ እናመልካለን። ወኢያከ ነስተዒን አንተን ብቻ እገዛን እንጠይቃለን ነው። ቃለ ሀዛ በይኒ ወበይን ዓብዲ ኢያከ ናዕቡዱ ብሎ እንግዲህ እንደዚህ አንተን ብቻ ነው የምናመልከው። ይሄ እንግዲህ ናዕቡዱከ ይቻል ነበረ። በቋንቋው ናዕቡዱከ ይቻል ነበር። ለምን አላህ ኢያከ ናዕቡዱ ብሎ ለምን አለ ከተባለ ተቅዲሙ ማዕሙል ዩፊዱል ሐስረ ይላል። ይህንም ማዕሙሉን ኢያከ የሚለውን ማዕሙል ነው መፍዑል ነው። ይሄ መቀደሙ ሐስርን ይፈይዳል። አንተም ብቻ ነው የምናመልከው፣ ከአንተ ውጭ ማንንም አናመልከው። አሁንም ኢያከ ነስተዒን የሚለው አንተም ብቻ ነው እገዛ የምንፈልገው፣ ከአንተ ውጪ የማንንም እገዛ አግዙኝ ብለን አንጠይቅም ማለት ነው። እገዛም የሚጠየቀው ካንተ ብቻ ነው፣ ማምለክም አንተም ብቻ ነው። ቃለ ሀዛ በይኒ ወበይነ ዓብዲ አላህ ስብሓነ ወተዓላ ታዲያ ምን ይላል? እንደዚህ ብሎ ሲል አንድ ሰው ይሄ በእኔና በባሪያ መካከል ያለ ነው። ወሊዓብዲ ማ ሰአል ደግሞ የጠየቀው አለ ይላል። እዚህም ጋር አልዒባደቱ ሊላህ ዒባዳ ለአላህ ነው። ወልእስቲዓነቱ ቢላህ እስቲዓነው በአላህ ነው። ላኪነሃ ነገር ግን እስቲዓናው ለማን ነው የሚጠቅመው? ሊልዓብድ ለባሪያው ይጠቅማል። ዒባዳው ለአላህ ይጠቅማል ማለት አይደለም። ግልባጩ ወሊዓብዲ ማ የሚለውን ለምንድን ነው እንደዚህ ያለው እንዳይባል ገባናል። ወሊዓብዲ ማ ለባሪያ የጠየቀው አለው አላለም። ምንድን ነው የጠየቀው? ዒባዳ እኮ አይጠየቅም። ያው ዒባዳ ይፈጽማል እንጂ የሚጠየቅ ነገር አለም እስቲዓናው ግን አገዘኝ ሲባል ጥያቄ አለው ሌላ ያንን ጠያቄው ነው ወሊ አብዲ ማሳአል ተብሎ የተመለሰው ማለት ነው የጠየቀው አለለት ግልጽ ነው ይሄ ወኢዛ ቃለ الصراط المستقيم ልሙስተቂም ኢህዲነ ሲራጥ ልሙስተቂም ቀጥተኛውን መንገድ ምራን <clears throat> እሺ አረቦቹ በሲንም ይናገሩታል ይሄን ሲራጥ ይሉታል ሲራጥን ሲራጥን ሲራጥም ይላሉ እነሱ በዚህ የተነሳ የተለያዩ የሆኑ የቁርአኑ ቅራአቶችም ላይ እንደዚሁ መጥቷል በሲንና በሳድን መካከል ተቀርቷል። አልሙሂም ኢህዲና ሲራጥ አልሙስተቂም ቀጥተኛውን መንገድ ምራን፣ ቀጥ ያለውን መንገድ እያልን ነው። የማ መንገድ ነው? ማን የታጓዘበት? ከኋላ እየመጣ ነው። ሲራጥ አለዚነ አንዓምተ ዐለይሂም አንተ ጸጋህን የዋልክላቸው ሰዎችን መንገድ እነሱ ናቸው። እንግዲህ ቀጥተኛው መንገድ ሲባል ለአንዳንዱ ቀጥተኛው መንገድ የዱርዬዎቹ መንገድ የምድረ ቆሻሻ መንገድ እሱ ቀጥተኛ መንገድ መስሎት ወይም የሽርክ መንገድ ወይ ኩፍር መንገድ የተለያየ የሆነ እንግዲህ አሁን ክርስቲያኑ የምንበለው ሌላ ሌላው ይሄ የጥመት መንገድ ለእሱ ቀጥተኛ መንገድ ሆኗል። እንደዛ አይደለም ማለት ሲራጥ الذين አንዓምተ ዐለይሂም ያ ቀጥተኛ መንገድ የማ መንገድ ነው? አንተ ኒዕማህን የዋልክላቸው ሰዎች መንገድ ያንን መንገድ ምራን። እሺ አላህ ኒዕማውን የዋለላቸው ለማን ናቸው ከተባለ ነቢያቶቹ፣ ስዲቂኖቹ፣ ሹሃዳዎቹ፣ ሳሊሖች እንደዚህ ናቸው ሰዎች። አራት ደረጃ ናቸው ትላልቆቹ ማለት ነው። አላህ ያከበራቸው ሰዎች አራት ደረጃ ናቸው። አንቢያዎች ከሌላው ሁላ በላጭ ናቸው። ስዲቂኖች ከአንቢያ ቀጥሎ ከሹሃዳዎቹ በላይ ስዲቂኖች አሉ። እና አቡበክር ስዲቅ ረዲየላሁ ዐንሁ ወኡሙሁ ስዲቃ እነዚህ ስዲቅ ደረጃ የደረሱት ትልቅ ደረጃ ነው። ከሹሃዳዎች በላይ ናቸው። ሹሃዳዎች አሉ ደግሞ ይህም ሸሂድነት ትልቅ ደረጃ ነው። ሹሃዳዎች ከሷሊሆች ይበልጣል። ሷሊህነት ደግሞ ከዛ ዝቅ ያለ ነው። ሷሊህ የሚባለው አንድ ሰው መልካም፣ ጥሩ ሰው፣ ጻድቅ ሰው ማለት ነው በአማርኛችን። ይሄ ደረጃ የሚደርሰው አንድ ሰው በምንድን ነው ከተባለ ኢዛ ሰሉሐ ሊላሂ ወሊልኸልቅ ለአላህም ስብሓነሁ ወተዓላ ጥሩ ሰው ሲሆን ለሰዎችም ጥሩ ሰው ሲሆን ሷሊህ ይባላል እንጂ አሁን ለአላህ ዒባዳው ላይ ጥሩ ሆኖ አንድ ሰው በባህሪው ደግሞ ተናካሽ ነው፣ ሐሲድ ነው ይባላል ሐሲድን ሰው ይመቃኛል ይኮራል ሰው ላይ ወይም ደግሞ አበጣጥ ነው በባህሪው ማለት ነው የዚህ አይነቱ ሷሊህ ይባላል ወይ ከተባለ ላ ሷሊህ ይባላል ይቀረዋል ምንድን የሚቀረው አኽላቅ ይቀረዋል ስነ ምግባር ይቀረዋል ዒባዳ እንዳለ ሁላ ምንም ሊኖር ይገባል ማለት ከሰዎችም ጋር ሷሊህነት ይሉ ሷሊህ እኮ እንኳን አለም ከሰው ጋር ከምን አለ ገና ከእንስሳም ጋር አለ የአላህ መልክተኛ ዓለይሂ ሰላቱ ወሰላም الصلاة الصلاة وما ملكت أيمانكم صلاة نادرة صلاة نادرة እጆቻችሁ የመለኩትን ባሮችና እንስሶች ሳይቀር በስርዓት ያዙ ብለዋል። እንኳን አይደለም ከሰው ጋር ከትልቁ ከትንሹ ከምኑ ጋር መጋጨት መተራመስ ይቅርና ማለት ነው። አልሙሂም ይሄ ሷሊህነት የሚባለው እንደዚህ ያለ ትልቅ ደረጃ ነው። አላህ ይስጣን። አያ ኢህዲና ሲራጠል ሙስተቂም ቀጥተኛውን መንገድ ምራን። ሲራጠ الذين انعمت عليهم አንተ ጸጋህን ያዋልክላቸውን ሰዎች መንገድ የዑለማዎቹን የአውሊያዎቹን መንገድ ምራን። አንተ የወደድካቸውን ሰዎች መንገድ ምራን አለ። غير المغضوب عليهم የተቆጣህባቸውን መንገድ ሳይሆን አላህ የተቆጣባቸው ሰዎች እነማን ናቸው ከተባለ እውቀት አላህ ሰጥቷቸው ከእውቀት ያፈተለኩ አሉ። በእውቀታቸው ያልሰሩ የሁዶችና የእነሱ ቢጤ ከዚህም ኡማ ቢሆን እውቀት ሰጥቶት ከእውቀቱ የወጣ የይሁዳ ቢጤ ነው ይላል። እነ ሱፊያን የሚባሉት ከሰለፎች ውስጥ ረሒመሁሙላህ ምን ብለዋል? من فسد من علمائنا ففيه شبه من اليهود ከዑለማዎቻችን ውስጥ የተበላሸው ዓሊም ተብሎ ዓሊም ተብሎ በዚህውማ አዋቂ ነው ተብሎ የተበላሸው በእውቀቱ ሊሰራ ሊገሰጽ ያልቻለው ይሄ የይሁዶች ቢጤ ነው ብሏል። ወመን ፈሰደ ሚን ዑባዲና ፈፊህ ሸበሁን ሚን ነሳራ እንደዚሁ ደግሞ ወደ ዒባዳ ጠጋ ጠጋ የሚሉ ኢባዳ የሚሰሩ ብዙም እውቀት ባይኖራቸውም ያው በዒባዳ የታወቁ ነው። በዒባዳ የታወቁ ሆኖ ደግሞ የተበላሸው ብልሹ የሆነው በራሱ የሚገረር በራሱ የተደነቀ ማለት ነው። ማስረጃ ሲነገረው ዞር በልባት እኛ ካንተ በፊት ብዙ ሰግደናል፣ ብዙ ጾመናል የሚል አለ። ማስረጃ እየተነገረው ቁርአን ሐዲስ ይመልሳል። የሚመልስበት ምንድነው? ኩራት ወይም ደግሞ የሱ ዒባዳ አሸንግሎት ማለት አታሉት በዚህ አይነት እንግዲህ መንፈሰደ ሚን ዑባዲና ወይ ደግሞ ራሱን የሆነ ደረጃ እንግዲህ ዒባዳ ሲያደርግ ምን አድርጎ አሰበ እኔም በቃ መጨረሻ ላይ እኔ አላህን ስለማልኩ እኔ ደግሞ ሰዎች ሊያመልኩኝ ይገባል እንደዚህ እኮ ደረጃ የደረሱ ጃሂሎች አሉ ዑለማዎቹን ያመለኳቸው እንግዲህ ወላሁ አለም እንደምንጠረጥረው ሁስነን እያለ ያለ የምንጠረጥረው እንዴት ነው? ውኡ እያሉ ዑለማዎቹ በህይወት ዘመናቸው ሲከላከሉ ቆይተው ከሞቱ በኋላ ቀብራቸውን አመልከዋል። እንደዚህ ነው የተመለከው የዑለማዎቹ ማለት ይሄ ጃሂል ጃሂሉ ደግሞ እንደዚህ ሲመለኩ አያረንም የዑለማዎቹ ከዛ በኋላ ሐቅ መሰለው እነሱ ከሞቱ በኋላ የተከሰተው ነገር ማለት ስለዚህ የሆነ የተሰጠው ጠሪቃ ዚክር አለ ያንን ዚክር በደንብ አድርጎ ተከታትሎ ሲልህ ወይም ደግሞ የዑለማ አለባበስ ሲለብስ ማለት ነው ምን መሰለ ለራሱ አዋቂ ነህ አንተ እኮ ትልቅ ነህ አለው ሙሳ እንግዲህ ሰዎች ይጠሩታል ፈትዋ ይጠየቃል ያለ እውቀት ይመልሳል የተለያየ ነገር ይሄ ይሄ ይሄ ሄደና የተለያየ ሆነ ሱጁድ ያደርጉላቸዋል አሁን አንዳንዶቻቸው ጋር ነው። አላህ እንግዲህ ይመልሳቸውና ሱጁድ ይደረጋል ሱጁድ ሲያደርጉለት እሱ አብሽር አብሽር እያለ ደበስ ደበስ አድርጎ ያስነሳዋል። ሰውየው ነካ ምን እንዳለው ቢጤ ነው ሰላምታ እንዳለው ቢጤ ነው የሚቆጥረው ሱጁድ እየወረደለት ማለት ነው። ይሄ እንግዲህ ከጀህልናው የተነሳ ይህን እንኳን ነጥሎ አላወቅም ማለት ነው። ሲመለክና አላህ ለአላህ የሚገባውን አምልኮ ወደሱ እሱ ሲዞር አልዘገነነውም። ሱብሃንአላህ በል እንደውም እንደዚህ ስጁድ ካልተወረደለት እቺ ሰው ችግር አለባት ዋሃቢ የነብዩ ጠላት ለምን ለምን በሱ ስጁድ ስላልወረደ ምንም ጥፋት የለውም ወላሂ አንድም የቁርአን አያ ካልፎ አይደለም አንድም ሐዲስ ካልፎ አይደለም ለሱ ብቻ ስጁድ ስላልወረደለት ሌላው ሲያጎበድድ እሱ ስላላጎበደደ ምን ሆነ የነብዩ ጠላት ሆነ ነዑዙ ቢላህ እንዲህ ያለ እንግዲህ የጨለማ ኑሮ የሚኖሩ በየቦታው አሉ ነዑዙ ቢላህ ኢህዲነ ሲራጠል ሙስተቂም ቀጥተኛውን መንገድ ምራን صراط الذين انعمت عليهم አንተ ጸጋህን የዋልክላቸውን ሰዎች መንገድ غير المغضوب عليهم ማ ወጣ ዓሊም ነኝ ብሎ የማይሰራ ጥርግ ብሎ ወጣ ከማ መንገድ ከሙርሰሎቹ መንገድ ከሷሊሆቹ መንገድ ከሹሃዳዎቹ መንገድ የለም አንድ ሰው ምን የሚያደርግ ከሆነ ዒልም ቀርቶ ዒልሙን የቀራው ለጥመት ከሆነ አላህ ስብሓነሁ ወተዓላ ቁርአን ላይ አንድ በልዓም የሚባል ሰው ታሪክ አንስቷል ያ ሰው አላህ Subhanahu Wa Ta'ala ብዙ ተአምራቶችን ሰጥቶታል እውቀት ሰጥቶታል ፈንሰለኸ ሚንሃ ከዛ አላህ ከሰጠው ትልቅ ነገር ጸጋ ወጣ ፈአትበዐሁ ሸይጣን እሱ በዚህ በጥመት ጎዳና ላይ እየሄደ ያለ ሸይጣን ደረሰለትና ከኋላ እንግዲህ ሸይጣን የዚህ አይነቱን ደስ ይለዋል እኮ ከኋላ መጥቶ ሸይጣን ደረሰና ምን አደረገው ፈካነ ሚን አልጋዊን ተወጣላቸው ጠማሞች ሆኖ አረፈው ሰው ቁርአን ላይ አላህ ታሪኩን ይናገራል ይህ ሰው በነቢዩላህ ሙሳ አለይሂ ሰላቱ ወሰላም ዘመን የነበረ ሰው ነው አላህ Subhanahu Wa ብዙ ነገሮችን ሰጥቶት መልሶ እውቀቱን ትቶ ነቢዩላህ ሙሳ ጠምዶ ይዞ ነቢዩላህ ሙሳ መወጋጋት ጀመረ አላህ መጨረሻ ላይ በጣም በሚያስጠላ በሆነ ሁኔታ ገሎታል ታሪኩ እዛሁ ታሪክ ክታቦች ላይ አልሙሂም አንድ ሰው መማሩ የማይሰራበት ከሆነ እሱ ላይ አዛብ እንዲደራረብበት የቅያማ ቀን ከጃሂሎቹ የበለጠ እንዲቀጣ ነው እንጂ የሚያደርገው ተምረሃል አንተ ተብሎ ለሱ የሚቀለልለት እንዳይመስላል። እንደውም ጭራሽ ይብስበታል የሱ ዙበድ የሚባለው አንድ ኪታብ ላይ ምን ይላል? ወዓሊሙን ቢዕልሚሂ ለም ያዕመለድ ሙዓዘቡን ሚን ቀብል ዑባድ ልወተን وعالم عالم ሆኖ بعلمه በእውቀቱ لم يعملن የማይሰራ ያውቃል አላህ Subhanahu Wa Ta'ala ስለ ሽርክ የተናገረውን ከባድነት ከመሆኑም ጋር ግን እያወቀ ይዳፈራል ስለ ቢድዓ ክፉነት ያውቃል እያወቀ ለጉረሮ ብሎ ወይ ደግሞ ይሄ የመስጊድ ደሞዝ አለ ለዚህ ብሎ ሀያ በርቱ ይላል وعالم بعلمه لم يعمل በዕልሙ አልሰራበትም አይደል ይሄ ሰው ከሌሎቹ ከሌሎቹ ይብሳል። ሌሎቹን አላህ ስብሐነ ወተዓላ በጅህልናቸውም ሊታረቃቸው ይችላል። አታውቅም፣ ጃሂል ነህ፣ ስለዚህ አንተ ጀነት ግባ ሊባል ይችላል። ይሄኛው ግን ሙዐዘቡ ሚን ቀብል ዑባድ ወተን ነው ጣዖት አምላኪያን ሳይቀጡ በፊት መጀመሪያ የጀሀነም ማገዱም የሆነው ይሄ ሰው ነው ነው አላህ ስብሐነ ወተዓላ ሶስት ሰዎችን ወደ ጀሃነም ቶሎ ነው የሚከታቸው። ከዛ ውስጥ አንዱ ዓሊም ሆኖ የማይሰራበትን አላህ ይጠብቃል። ወለዳሊን የሚለው ደግሞ ማን ነው ከተባለ ከተሳሳቱትም አታድርገናል። የተሳሳቱት እነማን ናቸው? መንገድ ስተው አላህን በማምለክ ላይ ያሉት ናቸው። እነዚህ ነሳሮች ናቸው። ዋናው ነሳሮች ናቸው፣ ክርስቲያኖች ናቸው። ክርስቲያኖች ያው እንደሚታየው ይለፋል። ግን ልፋት ያለ ምንድን ነው? ያለ መስመሩ ነው። ያለ መስመሩ እነ ሰፊነተ ላ ተጅሪ ዐለል የበስ ይላሉ። ሰፊና ይሄ መርከብ እኮ በየብስ ላይ መርከብ የሚሄደው የት ነው? እዛው ቦታው ላይ ነው። ልፋትም መስመር ላይ ሲሆን ነው ጠቃሚ የሚሆን። አንድ ሰው ስለለፋ ብቻ ሳይሆን መንገዱ ላይ ነው መልፋት ያለብን። እንግዲህ ወለዳሊን የሚባለው ማንን ያካትታል? ኢባዳ እሰራለሁ ብለው ወይም የተለያየ የሆነ ለዲን እታገላለሁ እለፋለሁ ብሎ አንድ ሰው ያለ ዒልም ከሆነ ምንም ዋጋ የለም። ይሄ አላህ ምን ብሎ ስለመለሰው ወለዳሊን ከተሳሳቱትም ያለ እውቀት ከሚራመዱት አታርገን። ይህን ስንቴ ነው የምንለው? ሱብሃንአላህ በየረከው አይደለ እንደዚህ ከማለታችን ጋር ግን ብዙ ሰው አያውቀውም ማዕናውንም አያውቀውም በተግባርም አያውቀውም ጉዳዩ አላህ ይጠብቀን እንግዲህ ቃል አላህ አላህ ታዲያ ምን ይላል እንግዲህ አላህ እያለው ነው ብቻ እሱ ይህንን ሲቀራ አላህ ይለዋል ምን ይለዋል هذا لعبدي ይህ ለባሪያዬ ነው ወሊዓብዲ ማ ሰአል ለባሪያዬም የጠየቀው ይሰጠዋል ይላል አላህ ይህንን ብሎ ሲል እሱ እንግዲህ ማዕናውን በደንብ እያወቀ እያቀሰደበት ማለት ነው ያለበት እንጂ ዝም ብሎ ማንጋጋቱ ይሄ አይደለም። ፈሰላቱ ሰላት ሙናጃቱን በይነ ልሙሰሊ ወረቢሂ በሰጋጅና በጌታው መካከል ያለ ሙናጃት ነው። ሙናጃት ማለት የሚስጥር ወግ ነው፣ ወሬ ነው። ለም የሪድ ሚስል ሀዳ ፊ ጀሚዕ ልዒባዳት አበደን በየትኛውም በተቀሩት ዒባዳ ውስጥ ምንም የዚህ አይነት ነገር አልተከሰተም። ማለት ያልመጣ لم يرد المتام مثل هذا عندها اللو نقر في جميع العبادات فاتك على عبادة وشي صوم لي الله ناقر والمي بال يلم زكا لي يلم حج لي يلم الله ناقر والمي بال يلم الله ناقر واللي متو من لينا صلاة لين فريه كبان نقر فالصوم صوم لله لا الله كما قال الله تعالى الله اندال كل عمل ابن آدم له إلا الصوم يا آدم ليه ስራ በአጠቃላይ ለሱ ነው ጾም ሲቀር فإنه لي እሱ እኮ ለእኔ ነው ወአና እዚ ብሄ እኔ መነዳበታለሁ ነጠላ አድርጎታል የጾምን ጉዳይ ላኪን ነገር ግን ለም የሪድ ፊህ ማ ወረደ ፊ ሰላ ሰላት ውስጥ የመጣው ነገር ለጾም አልመጣም አነ ልኢንሳነ ዩናጂ ረበሁ ወዩኻጢቡ እየሰገደ ሲሆን አንድ ሰው ጌታውን አላህን ስብሓን ወተዓላ እያናገረ ከአላህ ጋር ኺጣብ ወይም ወሬ እያወራ እንደሆነ ተደርጎ ነው የተነገረው የቁል فيرد الله عليه يقول السيلال فيرد الله عليه الله مرسي ستوار وهذا المعنى يهنتر لو استشعرناه عندو او كانوا بنبرة عنده شعور سميت ها فطر لن بنبرة فطر سميت فطر لن بنبرة لكان عظيما تلك نبري يلالو قراءة لكننا نقرقن نسأل الله أن يعاملنا بعفوه الله بيقرطو معاملة عندي أدرقن والله من طيق والويه الله يقرب لنا نغفل عنه كثيرا ብዙ ጊዜ ከዚህ አይነት ነገር ችላንን ችላ ባይወስነን كأننا نقرأ الفاتحة قراءة عابرة كأننا لك እንደው نقرأ الفاتحة فاتحة من ቀራ ነው የሚመስለው قراءة قراءة عابرة የመንገድ አላፊ እልፍ እና لا يستحضر الواحد منا ከኛ ውስጥ ማንም استحضار የሚያደርግ የለም አብዛኛው ማለት ነው በልቡ የሚያስገኝ የለም أنه يناجي الله አላህን እያናገረ መሆኑ وأن الله يخاطبه አላህ እያናገረው መሆኑ فيقول حمدني عبدي الله يلالك بارع مسجنين أثنى علي عبدي مجنني عبدي هذا لعبدي ولعبدي ما سأل إيه يقول ما نشعر بهذا በዚህ እኮ አይሰማንም። ይሄ ስሜቱ የለንም። አላሁመ ኢላ አንየሻ አላህ አላሁመ የሚለው ላኪን እንደማለት ነው። ነገር ግን ኢላ አንየሻ አላህ አላህ ሱብሓነሁ ወተዓላ ከሻ ሲቀር ኢዘን ኢላ አንየሻ አላህ ማለት አላህ የሻው ጊዜ እንግዲህ ከስንት አንዴ ነው እንጂ ስሜቱ እየፈጠረልን ያለው ብዙ ጊዜ እንዘናጋለን ነው አላህ መቼም ከማያዘናጉት አላህ ያዘገን إذا فهذا يدل على أهمية الصلاة إذا ስለዚህም አሉ ይህ ይጠቁማል የሶላትን አንገብጋቢነት ወሊዛሊክ ስለዚህም ካነ ልኢንሳኑ የሰው ልጅ ነው እኮ ቃኢመን ዩናጂ አላህ አዘ ወጀል ጌታውን አላህን ቁሞ የሚያናግር ነው ولذلك كان الإنسان وكان الإنسان ساجدا أقرب ما يكون من الله عز وجل سبحان الله العظيم وكان الإنسان ሰውየውም ነው ሳጅደን ስጁድ ሲያደርግ አቅረብ ማ የኩኑ ሚንላህ አዘ ወጀል ከአላህ سبحانه وتعالى ምን የሆነ በጣም የቀረበ ولذلك كان الإنسان قائما። ሰውየው እንግዲህ ቆሞ ዩናጅላህ አዘ ወጀል አንኩ አላህን ያናግራል ሲቆም ያው ሰላት ሲቆም አላህን እያናገረ ነው وكان الإنسان ساجدا። ስጁድ አድራጊ ሆኖ ደግሞ አቅረብ ማ የኩኑ ሚንላህ አዘ ወጀል ከአላህ سبحانه وتعالى የበለጠ የቀረበ ይሆናል ሱብሓነላህ ልዓዚም አሉ ትልቁ ጌታ ለሱ ጥራት ይገባው جمعت بين المناجاة حال القيام وبين القرب حال السجود جمعت سبسبك صلاة بمسجد بين المناجاة حال القيام حال القيام لي በምትቆም ሁኔታ ላይ ባነበርክበት ቁመ ስትሆን ማለት ነው ከአላህ ጋር መነጋገርን ስጁድ ላይ ስትሆን ደግሞ ከአላህ ስብሐ ወተዓላ መቅረብን እንግዲህ የሶላቱ ክብደት ነው ይሄ قال النبي صلى الله عليه وسلم النبي صلى الله عليه وسلم ብለዋል أقرب ما يكون العبد من ربه وهو ساجد አንድ ሰው ከጌታው ቅርብ የሚሆነው እሱ ስጁድ አድራጊ ሆነ ولم يكن أقرب ما يكون وهو قائم አልሆነም እኮ ወደ አላህ Subhanahu Wa Ta'ala የቀረበ አልሆነም እሱ ቆሞ ባለበት ሁኔታ በጣም ቅርብ ነው የተባለው የስ ሲሆን ስጁድ ላይ لأن في السجود ስጁድ ውስጥ ስላለ ذلا لله ለአላህ መዋረድ ስላለ ይህ እንግዲህ ከዚህ የምንረዳው ምንድን ነው? ስጁድ ላይ አንድ ሰው ከየትኛውም ጊዜ የበለጠ በጣም አቅረብ ነው የተባለው ስጁድ ላይ ነው። ለምን ከተባለ ለአላህ ስብሐነሁ ወተዓላ ሊአነ ፊ ስጁድ ዙለን ሊላህ ለአላህ መዋረድ ስላለ ስጁድ ለአላህ መዋረድ ነው። ለአላህ መድፋት። ስለዚህም አሁን አንተ ወደ አላህ ስብሐነሁ ወተዓላ ቅርቡ ሰው ማን ነው ተብለህ ብትጠየቅ ምንድን ነው የምትለው? አላህን ከማንም የበለጠ ለአላህ ተናናሽ ተዋራጅ የሆነ አላህ ያለውን ለመፈጸም ብሎ ምኑንም የማያስቀር ሰው ምኑንም ክብሩንም እውቀቱንም ጉልበቱንም ንብረቱንም ነፍሱንም ሁሉን ማለት ነው የማያስቀር ሰው ይሄኛው ምን የሚባለው ወደ አላህ ከማንም የበለጠ የቀረበ ነው። ከዛስ ከዚህ የተሻለ ሲባል ከዚህ ማለት መለስ ብሉት መለሱ ከተባለ ከሌሎቹ የበለጠ ከተቀሩ ሰዎች አሁንም ዙልያል ለአላህ ለትዕዛዙ ያደረ ሲሆን የተናነሰ ሲሆን ይሄ ወደ አላህ ቀርበታል እንጂ ነገሩ በምን አይሆንም በምኞትና በወሬ አይሆንም ማለት ነው ወይም በመመሳሰል አይሆንም በመሆን ነው እንጂ حيث يضع الإنسان عند سو سلم ينور أشرف يتكبر سونتون ايهون قديف بطعام سجون ليهونو ولا الله سبحانه وتعالى يقرب يهونو سجون ليهونو تبع لمن حيث يضع الإنسان أشرف أعضائه لا الله متنا عن السلال له ذل سلال له موار سلال له حيث يضع الإنسان عند سو سلم ينور أشرف أعضائه كأكالاته كلها أشرف يهونون بطعام يتكبر يهونون سلم ينور نوم وهو الوجه السمية أشرف أعضوك أكالات وست يتكبر ويتنيونه فيثنا يعني سلم ينرونه في الأرض مريث لك. التي مريت مالتك وياتشي هي مداس والأقدام يا يأقر مر ما مجاعة يهونك مداس مالت من من مرقج مرقج يأقر مر ما مجاعة مرقج يهونه مريث لي فيتن سلم يردنه فأنت فأنت አንተ ተضع في الارض መሬት ላይ ታኖራለህ الجبهة ግንባርህን ወላንፋ ፍንጫህን ذلا للرب عز وجل ለጌታ ለአላህ ተናንተ እንጂ ማን ለማን እንደዚህ ፊትህን እንደዚህ አዋርደህ መሬት ትደፋለህ ማለት ነው ለማንም አይሆንም ብታደርገውም ትልቅ خطأ ይሄ እንግዲህ ከዚህ በፊት ያሉ ታሪኮች ላይ ምናምን ከሰማን ያ መልሱን نعلم مالتهم تجمع في تعالوا أهن مثالي يا نبي الله يوسف عليه الصلاة والسلام تاريخ لي قرآن لي من دون ميلو إني أرى في المنام أنا أصلا عندي فوق لي أحد عشرة كوكبا كذب في كذا لا رأيتهم لي ساجدين النزين ከመጀመሪያው ቁርስ ነው መጀመሪያው ቅድም እንደቀረስ ኢኒ ረአይቱ አሐደ ዐሸረ ከውከበን አስራ አንድን ኮከብ አየሁኝ ወሸምሰ ፀሐይንም ወልቀመረ ጨረቃንም ሊ ለእኔ ሳጅዲን ሱጁድ ሲወርዱ አየሁ። ይሄ በመናሙ ነው ያየ እንደሆነ ሁላ አላህ መጨረሻ ላይ ምን አድርጎታል? ሱጁድ ወርደዋል እኮ ነገር ፀሐይና ጨረቃ የተባለው እናትና አባቱ ናት። እናትና አባቱ ሲባል እናቱ ሞት አልነበረም ወይ? እንደዛ ከተባለ ምን እንላለን? ወላሁ አዕለም። በግልጽ ሐዲስ ላይ እናቱ መሞቷ አልመጣም። ነገር ግን ከተባለና እናቱ ከሞተች በእናቱ ቦታ ላይ የነበረችው ሴት እንደ እናቱ ናት። እናትና አባት 11 ከዋክብት የተባሉት ደግሞ 11 ወንድሞች እነዚህ ሱጁድ አድርገዋል። መጨረሻ ላይ እሱ ያለበት ሀገር መጥተው ምስር ማለት ነው ሱጁድ ሲወርዱለት هذا تأويل رؤياي من قبل ይህ ከዚህ በፊት የነበረው ህልሜ የዛ ፍች ነው ብሏል ለአባቱ ማለት ነው አሁን እንግዲህ እነሱ ሱጁድ ወርደዋል ይኸው ሱጁድ መውረድ እንዴት ከአላህ ውጪ አይቻልም ተብሎ ይባላል ይኸው እነሱ ወረዱ አይደለም ወይ ከተባለ መልሱ ምንድነው እነሱ የወረዱት ስጁድ በመሰረቱ በዛ ጊዜ ስጁድ ተህያ ነበር። ሰው ሲከባበር ሲገናኝ ዛሬ እንደዚህ እንደሚሉት ማለት ነው። አንዳንድ ሰዎች የዛ ጊዜ እንደዚህ ለአክብሮት ተብሎ ስጁድ ይወረድ ነበር። ግን በዚህ ሸሪዓ የአክብሮት የለ የምን የለ ሁሉም ጥርግ ተደርጎ ሐራም ተደርጎ ገባናል። እኛ ደግሞ የምንከተለው ከዚህ በፊት የነበሩ አንቢያዎችን መንገድ ሳይሆን የማንን መንገድ ነው? የሙሐመድን አለይሂ ሰላቱ ሰላም ሸሪዓ ነው። ባይሆን ከዚህ በፊት የነበረው አንቢያዎች መንገድ በእኛ ሸሪዓ ማረጋገጫ ከተሰጠውና አሁን በዚህ ጉዳይ ላይ በተከተሉ ችግር የለውም ተብሎ ከተባለ ወይም ደግሞ ውግዘቱ በእኛ በሸሪዓ ካልመጣ ስጁድ ማድረግ እኮ ተከልክሏል በእኛ ሸሪዓ። ነገር ግን ውግዘት ባይኖረው ኖሮ ውግዘት ባይኖረው ኖሮ ፈቢሁዳሁ ሙቅተዲህ በእነሱ መንገድ ተመራበት የሚል አለ። በዛ አይነት መስመር ይቻል ነበር ማለት ነው። አሁን ዞሮ ዞሮ ስጁድ ሊገይሪላህ ለማክበርም ይሁን እንደ አላህ እንግዲህ ለተዓቡድ ብሎ ፍጹም የተከለከለ ነው። ለማክበርም ብሎ እንኳን ዒባዳ ነግሶበት ይቅርና ለማክበርም ብሎ ስጁድ፣ ሩኩዕ፣ ማጎብደድ ይሄ የተከለከለ ነው። ይህንን እንግዲህ ስጁድ የሚያደርገው አንድ ሰው አሁን በእኛ ሸሪዓ እንግዲህ ለምንድን ነው ማለት ነው? ለተዓቡድ ነው። አላህን እንደው ዒባዳ ፈልጎበት ነው እንጂ ይህንን አካላቱን እኮ እንትን ባላለ እንደዚህ አዋርዶ ባልተደፋ ነበር እያላችሁ ነው። ፈተضع ታኖራለህ አዕላ ማ ፊ በደኒከ በሰውነትህ የላይኛ የሆነውን ታኖራለህ ፊ ሒዛኢ አስፈል ማ ፊ በደኒከ ፊ ሒዛኢ አቅጣጫ አስፈል ማለት የበታች በሆነው አቅጣጫ ፊ ሒዛኢ አስፈል የሚለው የበታች አቅጣጫ ማፊ በደኒከ ከሰውነትህ በታች ያለው ከሰውነትህ በታች ያለው ማን ነው ይላል በቅንፍ ውስጥ አልቀደማ ሁለት እግሮች ማለት ነው በዛ አቅጣጫ አኖርከው እግር መቀመጫ ላይ ማለት ነው ያ እንግዲህ ምን ያሳያል ነው ለአላህ ያለህን ክብር ያሳያል ነው አልቀደማኒ ሁለት እግሮች ወልጀብሃቱ እንዲሁም ደግሞ ግንባር አልአን አሁን ስጁድ ስታደርግ ፊ ሙስተዋ ዋሂድ በአንድ ሙስተዋ ወይም ደግሞ በአንድ ደረጃ ላይ ነው ያሉት። ሁለቱም አንድ ንጣፍ ላይ መረጋገጫ ላይ ኪላሁማ አለል አርድ ሁለቱም መሬት ላይ ነው። አላማ ይውዳስ የሚረገጥ ላይ ወሊሃዛ ተቁል ለዚህ ነው ምን ትላለህ አሁን አንተ ከአካላትህ ከላይኛው አካላትህ ላይ ሆነ ሳይሆን በታችኛው የአካልህ መረጋገጫ ላይ እንደዚህ ወርደህ ተዘቅዝቀህ እንትላለህ ሱብሓነ ረቢየል አዕላ ትላለህ። أنت ودتاش لورد الله سبحانه وتعالى دمو أعلى هنا السنة ترى سبحان ربي الأعلى سبحان ما لدت قبل ربي الأعلى يبلا يمتك نظر كأنك تشعر كأنك تشعر وين دمو كأنك تشعر إنهم يسمعهن ويمسلهم أنك لما نزلت في الأرض مريخ لي في القذية وجمعت روحك في الأرض روحهن مالنا مريت لي بسبسبك ጊዜ وجهك وقدميك يبلو ማለት ፊትህን እግሮችህን ምናምን መሬት ላይ ሁሉንም በሰበሰብክ ጊዜ ተቁሉ ትላለህ ማለት ነው ሱብሓነ መን ተነዘሀ አን ሱፉል የወረደ ከመሆነ የጠራው ጌታዬ ለሱ ጥራት ይገባው ትላለህ ሱፉል سبحان ربي الأعلى تلاله فهنا المناسبة واضحة إذا مناسبة وين تسسروا قلت أنا واو تسسروا مالت يمتناقروا نقرنا مستروا سرع تسسروا قلت أنا كما أن الركوع لما كان تعظيما ركوع عنده هنا كله تعظيم فهنا قدي تقول فيه من تلبس الله سبحان ربي العظيم تلال تعظيم لا تعظيم نبر عند أبو بدت كولا الله ትጨምርና በንግግርህ ምን ትላለህ? ሱብሃነ ረቢየል ዐዚም ታላቁ ጌታዬ ለሱ ጥራት ይገባው። ይሄኛው ደግሞ የበላይ ነው። ታላቅ አይደለም እኮ እዚህ ጋር አሁን አዕላ የሚለው ታላቅ የሚለው አዕላ የሚለው ውስጥ ይገባል። ግን ዐዚም የሚለው ውስጥ አዕላ የሚለው አይገባም። አዕላ የሚለው ዐዚም የሚለውን ይከተል። ለምን አዕላ ሲባል በሲፈትም አዕላ ስለሆነ አዘማም አለ ሲፈተ አልዑሉ የሚባለው ሁለት አይነት ስለሆነ ዛትይም አለው እንደገና በሲፈትም በኩል ያለውን ስለሚይዝ ማለት ዛት ያልሆነው እሺ ትስስሩ ግልጽ ነው ዞሮ ዞሮ ሰውየው ስለወረደና የበታች መሬት ላይ ስለተደፋ ላይ ያለውን አላህን ከአርሽ በላይ ያለውን አላህ እያስታወሰ ምን ይላል ለአንተ ጥራት ይገባል አንተ ከዚህ አይነቱ ነገር የጸዳህ ነው ብሎ ይላል استشعر يا أخي أنت وندم يسمح وأنت تصلي أنك عند قراءة الفاتحة تنجي الله الله أن ينقرك مهونو يسمح قراءة الفاتحة ستقرأ يسقرك وأنك عند السجود تقرب من الله عز وجل سجود ላይ ስትሆን ደግሞ ከአላህ ስብሐነ ወተዓላ መቅረብህ ይሰማል አቅረብ ማ የኩኑ العبد من ربه وهو ساجد አንድ ሰው የቀረበ የሚሆነው ከአላህ ስብሐነ ወተዓላ ስጁድ አድራጊ ሆነ هذه المعاني العظيمة እነዚህ ትልቅ የሆኑ መዕናዎች ትርጉሞች ሀሳቦች ጽንሰ ሀሳቦች ለይተና ምን ነው ነሽዑሩ ቢሃ عند الصلاه ሰላት አንጥተናቸው አምጥተናቸው ተሰምተውን በነበረ ምኞት ነው ይሄ ወለው አነና ሸዓርና ቢሃ እንደውም እነዚህን ነገሮች ብናውቃቸው ኑሮ ሰላት በምንገባ ጊዜ ብናውቃቸው ቢሰሙን ወነስአሉ ላህ አን ዩዒነና አላ ዛሊክ አላህም እንደው ይርዳን ብለን እንላለን አሉ ዱዓን ያደረጉት በመሃል لكننا نقرقر ننصرف من الصلاة كصلاتنا من زور بقلوب لكننا لب ننصرف من الصلاة بقلوب غير القلوب التي دخلنا فيها لكننا صحيح لكنا لكنا بل الناس تخافوا يا هاتوا تشكرنا مهنا والله أعلم ላኪነና ሳይሆን ለኩና ማዕናው ይበላሻል ብዬ ነው። ለኩና እንሆን ነበረ። ምን ሆነ በነበረ እነዚህ አይነት ስሜት ተሰምቶን ሶላት ብንሰግድ እንደው ከአላህ ፊት መቆማችንን አላህ እያናገረ መሆኑን እ እንደገና ደግሞ ምን ምን አለ ምን አለ ሱጁድ ስናደርግ ከአላህ የቀረብን መሆኑን ይሄንን ነገር እየተሰማን በነበረ ለኩና እንሆን ነበረ ነንሰሪፉ ሚን ሰላቲ ከሰላት እንዞር ነበረ ቢቁሉብን غير القلوب التي دخلنا فيها ገብተንበት ከነበረው ቀልብ ውጪ በሆነ በሌላ ቀልብ ከሰላት እንወጣ ነበር ብሎ ማለት ወለዝዳደ الانسان ይፈስራል ወደ አንድ ሰው ይጨምር ነበር ኑራን ፊል ቀልቢ በቀልቡ ውስጥ ብርሃንን ወስሩረን ደስታን ወፈረሐን ያው ነው ደስታን ወንቢሳጣን የቀልብ መስፋትን ማለት ነው ይህንን ይጨምር ነበር ولهذا ስለዚህም ለዚህም ነው كانت الصلاة صلاة هناك قرة عينه رسول الله صلى الله عليه وسلم يا رسول صلى الله عليه وسلم يا عين معرفة የሆነችው ሰላት እኮ በዚህ ምክንያት ነው ይላል ይሄው ኪታቡ ምን ስለሆነ ረሱሉ ሰለላሁ ዐለይሂ ወሰለም ሰላት ሲገቡ يعلم أن الله بين يديه الله كيف اللي في تاتمهم يقالوا يستشعر به ወይሕዝር ቀልበሁ እንደዚህ ስለሚሰግዱት ነው ቃለ አለይሂ ሰላቱ ወሰላም ነቢ ስ ሰለም ብለዋል ሑቢበ ኢለየ ሚን ዱንያ ኒሳኡ ወጢብ ከሴቶቹ ማን ከዱንያ ተወደደ ወደ እኔ አኒሳኡ ሴቶቹና ወጢብ ሽቶ ከዱንያ ነገር ይህንን እወዳለሁ አሉ እንግዲህ አንድ ሰው ባለቤት አግብቶ መኖሩ ይሄ ፊ ዱንያ ወላኺራ የሚያስመሰግን ነው የሚያስመሰግን ነው ጥሩ ነው ማለት ቁድራው ያለው አቅሙ የቻለ ሰው አሁንም ቢሆን ወደዚህ ነገር እንዲገባ ነው የሚመከረው ማለት ነው። ኢላ አውለውያት ካለ እንጂ ሌላ የሚያስቀድመው ከዛ በላይ አሳሳቢ ነገር ካለ ግን ያኛው ይመከርለታል ማለት ነው። ለምሳሌ አንድ ሰው ልጁ ጣሊባ ለዕልም ነው ካገባ ሙንቀጡ ነው አን ዕልም ቢልኩልያ ሙሉ ለሙሉ ሊያቋርጥ ነው። የዚህ ጊዜ ምንድነው የሚመከረው ከተባለ ሶብር ካለውና ሐራም ላይ የማይወድቅ ከሆነ ዕልሙ ሊቀጥልበት ይችላል። لأن هذا الرجل يضيء للعالم መጨረሻ ላይ ለሁሉ የሚያበራ ነው የሚሆን አሁን እዛ ገብቶም እንዳይል كما قال بعض السلف ذبح العلم بين فخذي المرأة علሙ በሴት ጭን ስር ታርዷል አለ በቃ እዛ ከሆነ እንደዚህ አይነት ነገር የሚከሰት ከሆነ አስቸጋሪ ነው ማለት ነው አማ የሚቀጥልበት ከሆነ ደግሞ የሚችል ከሆነ አንዳንድ ዑለማዎች አሁን በሀገራችንም ሽመና እየሰሩ ምን እያሉ ቀርተዋል ይባላል። ትላልቅ የዕልም ደረጃ ላይ ደርሰዋል። በየቦታው እየሄዱ እየሰሩ እየቀሩ ማለት ነው። ያው ቤተሰብ ይዘው አልመች ብሏቸው እንደ ሌላው ደረሳ እንዳይቀሩ ሌላው ደረሳ እነሱን ያለበት ሄዶ ቀሪያ ይላል። አሰላሙ አለይኩም ወራህመቱላሂ ይላል። ያው ከሰጡትም ሰጡት ካልሰጡትም ሌላ ቦታ ሄዶ እንደዚህ ይመገባል። ይሄ ግን ቤተሰብ ይዞ እንዴት ይሆናል? እዚህ ጊዜ በቃ ስራ ግድ ሆነባቸው። በሄዱበት እየሰሩ ምን እያሉ እንደዚህ ሆነው ትልቅ የዕልም ደረጃ የደረሱም አሉ። የዚህ አይነቱ ጀግንነት ካለ ፈመርሐበን ቢሂ ያግባል። ግን የዚህ አይነቱም ጀግንነት የለም። ሻህዋው ደግሞ ትንሽ አልባሰ ሰበር ያደርግና በኋላ ይሻላል። ሻህዋው ከባሰ ምንም አይደረግም። እንግዲህ ያገባ ይሻላል። እሱ ያው ለገና ለከማል ብሎ ምን እንዳያጣ ማለት ነው። ገና ሙሉነትን አስቦ ያለችውን እንዳያጣ ነው። ያለችውን እንዳያጣ حبب إلي من الدنيا النساء والطيب وجعل قرة عيني في الصلاة ለማንኛውም ነብዩ ሰለላሁ ዐለይሂ ወሰለም ሴቶችን የወደዱበት ዝም ብሎ ዝም ብሎ ይሄ ተላላው ሁላ የሚወድበትን አይነት ውዴታ እንዳይመስለን ማለት ነው። ወደዛ ወደ ኒካሁ ወደ ምን ይወድኩት በዚህ ምክንያት ነው። አሁን ለምንድን ነው እዛ ይሄድኩት ነው ሑቢበ ኢለየ ወደኔ ተወደደ የተወደደ ሚነ ዱንያ ከዱንያ አኒሳኡ ሴቶች ወጢብ ሽቶ አሉ ሽቶ ረሱል ስ ላ ሰለም ይወዱ ነበረ አያ ወጁዒለ ቁረቱ ዐይኒ ይሄ የዱንያ ነገር ነው የአይኔ ማረፊያ ተደረገልኝ የሚያስደስተኝ የመጨረሻ እንደው የአይኔ ማረፊያ የሚያስደስተኝ በጣም የሚያስደስተኝ ነገር ቢኖር ምን ሆናሉ ፊ ሶላት ሰላት ላይ ሆነ ይሄ አይኔ ማረፊያ በሰላት ላይ ሆነ ብለው ነቢ ስ ሰለም ተናግረዋል فالصلاة قرة عيون المؤمنين يا يعني نبي صلى الله عليه وسلم بيتشاه يا يمؤمنوا شبتك علي يا عين ما رفيا من دنيا لا صلاة لكن نقر قن تفوتنا فيها هذه المعاني تفوتنا يا ملتنا فيها بصة بصة قداي بس بصلاة قداي من يا ملتنا هذه المعاني النزي ترقموش يا ملتنا النزي ترقموش سنة سنة النكر علم لأننا لا نستشعر ما فيها من هذه المعاني الجليلة العظيمة እኛ ላነስተሽዕር استشعار ስለማናረግ ስለማናመጣው ማለት ነው ማፊሃ እዚህ ውስጥ ያለውን ነገር من المعاني الجليلة የላቀ የሆነን معنى العظيمة ትልቅ የሆነ وأهم شيء أراه في الصلاة بعد أن يجري الإنسان أفعالها على السنة هو حضور القلب من قالوا شيخ وأهم شيء قالوا أما تصابي ونجا أراه في الصلاة بصلاة እኔ እንደማየው እኔ እንደማስበው ማለት ነው እኔ እንደማስበው ሰላት ላይ በጣም አሳሳቢ ነገር بعد أن يجري الإنسان أفعاله على السنة የሰላትን አፍዓሎች ወይም ተግባራት በሱናው መልኩ ከነብዩ በተገኘው መልኩ አንድ ሰው ከሰራ በኋላ هو حضور القلب ቀልብን ማስገኘት መቻል ነው ቀልብን ማስገኘት ነው لأن كثيرا من الناس الآن አሁን አብዛኛው ሰው አሉ ከቲር ብዙ ማለት ነው ብዙ ብዙ ሰው አልአን አሁን ላይ ላ ተተሰለጡ አለይህ ልሐዋጅሱ والوساوس ሐዋጅስ የተለያዩ የሆኑ ሀሳቦች ወልወሳዊስ ጎትጓች ነገሮች ኢላ ኢዛ ደኸለ ፊ ሰላ ሰላት ውስጥ ከገባ እንጂ አይመጣበት ቁጭ ብሎ ቁጭ ብሎ ባለበት እንደዚህ ማለት ነው ምንም የሚያስበው ነገር የማይኖርም አንዳንዴ ምንም የሚያስበው ነገር የለም ነገር ግን ኢላ ኢዛ ደኸለ ፊ ሶላ እንዳሉት ሰላት ሲገባ ይመጣበታል። ወማዕ ዛሊካ ከዚህም ጋር ተጅዱሁ ታገኘዋለህ ተጅዱሁ ታገኘዋለህ يوسوس ሲወሰወስ ويهاوجس ያው ሌላ ሀሳብ ሲገባ في اشياء ليس لها فائده اطلاقا እንግዲህ ገብቶ ራሱ የሚወሰወሰው በምን ነገር ነው? ለይሰ ለሃ ፋኢደቱን ኢጥላቅን ማለት ሙሉ ለሙሉ ምንም አይነት ፋይዳ በሌለው ነገር ይወሰወሳል። ምንም ፋይዳ በሌለው ነገር ውስጥ ዋሎ ይቀራል ማለት የሆነ አሳሳቢ ነገር እንኳን የዱንያ አሳሳቢ ነገር እንኳን መጥቶበት አይደለም አንዳንዴ ይዞት የሚሄደው ማለት ነው። ምንድነው የሚሆነው? ተራ ነገር ምንም ወይ ከአጠገቡ የሆነ የቆመው ሰው የለበሰውን እንግሊዘኛ ጽሁፍ ሲታገል ነው። ወቢሙጀረድ ማ የንተሂ ሚነ ሰላህ ልክ ሶላቱ ሲያበቃ ወዩሰልም እናም አሰላሙ አለይኩም ብሎ ሰላምታ ሲወጣ ተጢሩ አንሁ ኩሉ ሀዚህ ልሀዋጅዝ ቅድም ሲበጠብጡት የነበሩ እነዚህ ሀዋጅሶች በአጠቃላይ ሀሳቦቹ ብትን ይላሉ፣ ይበናሉ። ተጢር ይበራሉ። ሰውየው አሁን ብቻውን ይቀራል። የቅድሙ ሀሳብ የት አለ? አሁን ቢፈልገው ቢፈልገው የለም። እሱ ምን ስለሆነ ብቻ ነው ሀሳብ እየመጣበት ያለው ነካ ሰላት ስለገባ ብቻ ነው ማለት ነው። ولما كانت هذه الصلاة اتش صلاة سلهون اجي أعظم عمل يقوم به الجسم سونة ميقومبت ميتدبرو تلك سرا سلهون سلط الشيطان على بني آدم فيها شيطان ببني آدم ببني آدم لي تسلطبت فيها بزيش بصلاة قدي شيطان تشومبت حتى يأتي إليه ودسمته فيحول بينه وبين صلاته በሱና በሰላቱ መካከል እስከሚጋርድ ነው ሸይጣን يقول ይለዋል ይሄ ሐዲስ ላይ ያለ ነው اذكر كذا اذكر كذا ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ይሄው ይሄንን አስታውስ ይለዋል ሸይጣን መጥቶ ማለት ነው ሰውዬው ይሄን አስታውስ اذكر كذا እንደዚህ ያለውን አስታውስ اذكر كذا ይሄን አስታውስ ይለዋል فيشغله سبحان الله ሰውየውን ሹቅል ያደርገዋል አን ሰላቲ ከሰላቱ ይጠምደዋል ማለት ነው ሸይጣን ثم اذا انتهى الانسان من الصلاه ከዛም እንግዲህ ሰውየው ሰላት ሲያበቃ طارت هذه الوساوس እነዚህ ወስወሳዎች አጠቃላይ ይበራሉ ቢሙጀረድ አን ይሰልም አሰላሙ አለይኩም ገና እንዳለ ሰላም አለይኩም እንዳለ الله أكبر لأن الشيطان شيطان نونا حريص على أن يحول بين الإنسان وصلاته በአንድ ሰውና በሰላቱ መካከል ለመጋረጥ በጣም የጓጓ ነው ሸይጣን حتى تكون صلاته صلاة እንድትሆን ምን قشورا لا فائدة فيها ምንም ጥቅም የሌለው ገለባ እንዲሆን ማለት ሰላቱ ገለባ እንዲሆን لأن الشيطان شيطان إنما كفر የከፈረው እኮ ስለሆነ ነው ቢተርክ ጂንስ الصلاة የሰላትን አንድ ክፍል የሰላትን አንድ ጂንስ አንድ ክፍል እሷን በመተው ነው የከፈረው ቢተርክ ሱጁድ الذي امر به የታዘዘበትን የሆነን ስጁድ በመተው በዛች ነው የከፈረው። እንግዲህ መተውን ብቻ ሳይሆን ተሳንፎ ምናምን አለ ይተው ሆን ብሎ ሆን ብሎም ብቻም አይደለም በእምቢተኝነት እና በኩራት የተወው የአላህን እንግዲህ ቃል ሲተወው የተወው በምንድን ነበረ? በኩራት በእንቢተኝነት በእንቢተኝነት መተውና በሽልተኝነት መተው ራሱ ይለያያል። በእንቢተኝነት ሲሆን ኩፍር ደረጃ ያደርሳል። አባ ወስተክበረ ወካነ ሚነልካፊር። ስለዚህም አንድ ሰው የተለያዩ የሆኑ የእስላማዊ ትእዛዛትን ሲተው ኢዕራዱ ተወ ብዙ ነገር ሲተው እምቢ ብሎ ጃህድ አድርጎ ይሄ ነገርማ ፍጹም መሆን የለበት ብሎ ሲተውና ተሳንፎ ሲተው ይለያያል። ሶላት ኺላፍ ስላለው ሰላቱን ተውና እስቲ በሐጁ እንሂድ። ሐጅ አንድ ሰው ተወ ሲተው የተወው በስንፍና ነው። የሚቀጥለው ሲል ብሩን ሲሳሳ ይሄ ስንፍና ይባል። በዚህ አይነት ተባ ይሄ አይከፍ ነገር ግን ሀጁን ሲተው ምንድን ነው የሚሰራዋል? ገባናል? የተወው ምን ብሎ ነው? በእንቢተኝነት የሚሰራው ራሱ እኔ ይሄ ጥቅም አለው ብዬ አልልም። ገባናል? ጥቅም አለው ብዬ አልልም፣ አልሄድም። ምንም ጥቅም ስለሌለው ዝም ብሎ ነው አላህ የደነገገው። እንደዚህ ብሎ ካለ የፈለገ ሰጋጅ ቢሆን ይከፍራል ይከፍራል ምንድነው የከፈረው ይሄ ኢባኡና ኢስቲክባር አባ ወስተክበር ወካና ይከፍራል አሁን እንግዲህ ይሄ ሁለቱን ነጣጥሎ ማወቅ ግድ ነው ማለት ነው በስንፍና የሚተው ሰውና በእንቢተኝነት የሚተው ሰው ይለያያል ሁክሙ በሸሪያችን ሸይጣን የከፈረው እኮ ስጁድ ነው አይደለም የታዘዘው እንጂ ሽርክ ሌላ እኮ ሽርክ ቀብር አምልኮ አይደለም ሸይጣን የከፈረው ወይም ደግሞ በጊዜው እንደዚህ የሚጠለቅ የሆነ የኩፍር መስቀል ኖሮ ያንን አጥልቆ አይደለም ሸይጣን የከፈረው አባ ወስተክበረ ወካነ ሚነል ካፊሪን ነው የሚለው ቁርአን። ስለዚህ የኩፍር ሰበቡ ይለያያል። ከሰበቦቹ አንዱ ይህ ነው ማለት ነው። አሁን እንግዲህ ወደዚህች ስናይ ምን እያሉ ነው? لأن الشيطان ሸይጣን إنما كفر بترك جنس የሰላት የሰላቷን ክፍል በመተው ነው እሱ የከፈረው ይላል። بترك السجود الذي أمر به የታዘዘበትን ስጁድ በመተው ነው። ولكنه ነገር ግን استكبر وأبى فكفر ይላል። ኮራ እምቢ አለ ከፈረ። فهذا الذي كفر به እሱ የከፈረበት እሱ የከፈረበት እንግዲህ ከሶላት ጋር ተያያዥነት አለው። የሶላት ማነው የሸይጣን ኩፍር ይሄ የከፈረበት ጉዳይ ስለሆነ ዩሪዱ ይፈልጋል አንየሑለ በይነ ኢብኒ አደም ወበይነ በዚህ እሱ በከፈረበት ጉዳይ ይሄ ሶላቱና በበኒ አደም መካከል ሊጋርድ ይፈልጋል ሸይጣን ሐታ ላ ያእቲ ቢሃ ዐላ ወጅህ አልከማል ሰውየው በምን አይነት መልክ እንዳያመጣው ሙሉ በሆነ መልኩ ሰላቱን እንዳያመጣው ይፈልጋል እንዲሁ መጀመሪያ እንዳይሰግድ ነው ጥረቱ ማለት ነው እምቢ ብሎ ደግሞ እዚህ የመጣውን ይዘበራረቅበታል እዝኩር ከዛ ይላል እንደዚህ አለ አስታውስ የባለፈው ጨዋታ የባለፈው እንደዚህ የባለፈው ስራ የባለፈው እንትን እያለ እንግዲህ ብትንትን ያደርገዋል ማለት ነው አብሶ አሁንማ አሁን ለአሁን ከሆነ ነገሩ በጣም ተመችቶታል። አብሶ ይሄ ጨዋታ የሚባለው ነገር የበለጠ ሙልሂ ነው፣ በጣም አደገኛ ነው። ብዙዎቹ እንደሚናገሩት ጨዋታ አይተው መጥተው ሰላት ላይ ሲቆሙ እንዴት ነው ወይ foul ሲሰራ ወይ ደግሞ ጎል ሲገባ ደግሞ የሚያሳያል አይደለ? ምንድን ነው የሚባል እ ምንድን ያልከኝ? replay አሁን አሁን እንደዚሁ እሱ እዚሁ ምን ያደርገዋል ማለት ነው ቅድም save አድርጓል replay አድርጎ ويذكر ይነገራል አሉ أن رجلا አንድ ሰው جاء للإمام أبي حنيفة رحمه الله ወደ አቡ ሐኒፋ መጣ وقال له يا شيخ አላቸው ሼክ አላቸው إني نسيت كذا وكذا እንዲህ እንዲህ ያለው ረሰው ምን ይሻለኛል አላቸው እንግዲህ የሆነ ወይ ብር ሊሆን ይችላል ወይ የሆነ ነገር ረሳው ያስቀመጠበትን ለማን እንደሰጠው ይሄ ነገር ያው በመሃል የገባው ይሄ በቅንፍ ውስጥ ያለው የሼክ ንግግር ነው የሼክ መስዒድ ንግግር لأمر كان عظيما عنده ويفوت عليه شيئا كثيرا إذا نسيه بلوان እስከዚህ ድረስ ያለው የሼክ ሁሴን ንግግር ነው አሁን ያነበብኩት إذا نسيه እስከሚለው ወይ ወቅንፍ ከተት لأمر كان عند እሱ ረሳሁ ብሎ ያለው لأمر كان عظيما عنده ትልቅ የሆነ ነገር ነው አሉ ወይፈውቱ አለይህ በእሱ ላይ ደግሞ የሚያስመልጠው ነው ሸይአን ከሲረን ብዙን ነገር ኢዛ ነሲያሁ ከረሳው ከረሳው ብዙ ነገር የሚያበላሽበት ነገር ነው። መቶ አቡ ሐኒፋን አማከራቸው። የሆነ ነገር ረሳሁኝ፣ ያደረኩበትን አላወቅኩም፣ የት እንዳደረኩት ብሎ እንግዲህ አላቸው፣ ነገራቸው። ፈቃለ ለሁ ምን አሉት አቡ ሐኒፋ ኢዝሀብ ፈሰል ያሉት፣ ሂድና ስገድ አሉት። <laughs> ፈኢነከ ሰተዝኩሩሁ ታስታውሰዋለህ። ያው እሳቸው ብዙ ጊዜ አቅለ ነገር ኃይለኛ ነበሩ። فانك ستذكره ታስታውሰዋለህ فذهب الرجل ሰውየው ሄደ فلما شرع في الصلاه صلاه ሲገባ تذكر الذي كان ناسيا የረሳውን አገኘ አገባላለ ሸይጣን እኮ ሰላት ስትወደፍ አመጣው የለም ማመጣው የለም እኔ ብቻ ደፍሮ የተናገረ አንድ ሰው ነው እሱም አለ ሲባል በዚህ ዘመን የማውቀው ማለት ነው ሰላት ውስጥ ከገባ ምንም አያስታውስ አንድ ሰው ነው የሰማሁት በዚህ ዘመን በዚህ ማለት በዚህ ከድሮዎቹ ነበር አይ እንግዲህ መቼም አላህ ይስጠን የሚባለው ትግል ግን ያስፈልገዋል ዝም ብሎ አይመጣም ዝም ብሎ አይመጣም የዱንያው ውስጥ ዝም ብሎ አይመጣም እኮ አሁን የደረስንበት እንኳን እዚቹ ቁመትና እዚቹ እንኳን ሰውነት እንድንደርስ በልተን ነው አይደል እንደዚህ በቃ ነው እቺ እንግዲህ እንደዚህ እንደሚያስፈልገው ሰውየው ቀልቡ ተመግቦ ተመግቦ ተመግቦ ነው በዕልምና በተግባር ያችን ቀልብ ሲቀጠቀጣት ምን ሲል ነው ቅርጽ ይዛ ለዚህ የምትበቀው እንጂ እንጂ ከየት ይመጣል ከየት ይመጣል አቡ ሐኒፋ ለማንኛውም ረሒመሁላህ በአቅል በጣም ከባድ ሰው ነበሩ ለዛ ነው አንዱ ታመመባቸው ከደረሶቻቸው ውስጥ አቡ ዩሱፍ ይባላል አቡ ሐኒፋ መዝሀብ ላይ ትልቅ ሰው ነው። በጣም በጣም ትልቅ ሸክ ነው። መጨረሻው ማለት ነው። መጀመሪያው ግን እሳቸው ጋር መጀመሪያ ሲጀምር ጣሊብ በነበረበት ጊዜ ነው ይሄ ታሪክ። ይሄ አቡ ዩሱፍ የሚባለው ታመመ አንድ ጊዜ የአቡ ሐኒፋ ደረሳ ሲታመም አቡ ሐኒፋ ረሂመሁላህ ሄደው ጠየቁት። ከዛ በኋላ አዘኑ በጣም ይሄ ሰው እኮ እኔ አሁን በሞት ይተካኛል ብዬ የምለው ሰው ነበረ በጣም ትልቅ ያለ ዕልም ይዞ ነበረ መምህራን። ከዛ ይህንን እንግዲህ ወሬ አይደበቅም፣ ያው ነገሩት ለሱ ሰዎች። እዛ ለከ ሲሻለው መጣና መስጊድ እዛ ቁጭ ብሎ ደርስ ጀመር። አቡ ሐኒፋ ዝያ እያስቀሩ ነው፣ እሱ እዛ ቅራ ጀመረ። ከዛ በኋላ ማን ነው ከሌላ ሀገር አሊም መጣ እንዲያሉ ለዚህ ነው ሁለት ዓሊም ግን ዛሬ ከኔ ጋር የሚያስቀራ ጊዜ መጥቶ ነው። ከሌላ ሰው አዲስ ዓሊም መጥቷል፣ እኔ ከሌላ ሀገር አዲስ ዓሊም ገብቷል እንዴ አሉ። አይ ሌላ ሰው እኮ አይደለም አላቸው፣ የዛ አካባቢ ሰው ነው አላቸው። ማን ነው? አቡ ዩሱፍ። አቡ ዩሱፍ ደርስ ጀምሯል አላቸው። ጎድ አይ ገባቸው። ባለፈው የተናገሩት ንግግር ድንበር እንደታለፈበት ማለት ነው። አንዳንድ ንግግሮችን ቦታቸው ካላስቀምጥናቸው አስቸጋሪ ድንበር እንደታለፈበት ገባች ምን አሉ አንድ ደረሳ አላኩበትና አንድ ጥያቄ ጠይቀዋሉ የሆነ ሰው ልብስ ለሚሰፋ ሰው ልብስ ሰጥቷል ልብስ የሚሰፋው ሰው ልብሱን ወሰደበት ልብስ የሚሰፋው ሰው ከዚህ ከሰጪው ላይ ልብሱን ዘረፈ ታዲያ ይሄ ሰው መጨረሻ ላይ ያው ልብሱ ተገኘ። አሁን እኔ ልብሱ ተሰፍቷል፣ ታጥሯል፣ ምን ተብሏል አሁን የልብሱን ገንዘብ የሰፋበትን ያስተካከልበትን ይሰጠዋል ወይስ አይሰጠውም ነው ጥያቄ ሄደ ጠይቃለሁ ከዛ ይሰጠዋል ሲልህ ዋሽተሃል አይሰጠም ሲልም ዋሽተሃል፣ ተሳስተሃል በለው። አንድ ጥያቄ ነው። ሁለቱም ምንድነው ግን መልሱ ላይ ሁለቱም አይቻልም፣ ኸጣል ሁለቱም። እዛ ሄደና ጠየቃቸው። ሄዶ ሲጠይቅ አይሰጠውም ማለት ተሳስተሃል። ትንሽ አሰበና አሁን እንደዚህ ከሆነ ይሰጠዋል ማለት ተሳስተሃል አቡ ሐኒፋ ነው የላኩሃል ገባው አሁን ነገሩ አቡ ሐኒፋ ነው የላኩሃል ልክ እንደዚህ ነው ጉዳዩ ከዛ ተመልሶ መጥቶ ሼክ አላቸው እያሰሩ አንድ ሰው ልብስ ሰጥቶ ነበር ቅድም ቅድም እሳቸው የጠየቁት ጥያቄ ማለት ተመልሶ ስርዓቱን ይዞ መቅራት ጀመረ በዛው ኃይለኛ ናቸው ሰውየው ለማለት አሁን የልብሱ ሁክሙ ምን ነበረ? ልብሱን መጀመሪያ እሰጠዋለሁ ብሎ ነጅቶ አሳጥሮት ካሳጠረው በኋላና ካስተካከለው በኋላ የስርቆቱ ስሜት የመጣበት ከዛ በኋላ ሆኖ ልብሱን ከወሰደው ያሳጠረው ለማን ነበረ መጀመሪያ? ለሰውየው ነው። ስለዚህ ገንዘቡ ይከፈላል። በተፍሲል ነው የሚቀመጠው እንጂ ዝም ብሎ ይከፈላል አይከፈልም ተብሎ እንደዚህ አይባልም። ግን እሱ ለራሱ አዘጋጅቶት አሳጥሮት ለራሱ አሳጥሮት ማለት ከዛ በኋላ ከተገኘ ግን ያሳጠረው ለሰውየው ሳይሆን ለራሱ ነውና ገንዘቡ አይሰጠም። ይሄ ነው ሁክሙ የሚሆነው። መቼም ይሄ ዒልም የሚባለው ነገር እንትን አይደለም፣ ገባን አይደል? በጣም ጥንቃቄ ቢያስፈልገው ነው እንዲህ ወይ እንደዚህ ቢባል አይደለም። አንዳንድ ሰዎች እኮ እነሱ የተማሩት ይሄ አካዳሚክ ትምህርት አይደለም፣ እንደዛ ነው የሚመስላቸው። ትምህርት የዲኑ ነገር የሚመስላቸው ምንድነው? አንድ ሲደመር አንድ እንደሚባለው ጊዜ ማለት ነው። ሁሌ በአንድ አቅጣጫ መሄድ ይመስላቸዋል። ይሄ ስህተት ነው። ዲን ቀዋኢዶች አሉት፣ ضوابطዎች አሉት። ከዛ አንጻር ስለሚሄድ ትንሽ ከበድ ይላል የዲን ነገር። ኢና ሰኑልቂ አለይከ ቀውለን ሰቂላ ነው የሚለው ከበድ ያለውን ነው በአንተ ላይ የምናወርደው ስላለ ይከብዳልና ለዛ ነው ዑለማ ያስፈልገው ለዚህ ነው እንጂ ዑለማ አያስፈልግም ነበር። ዲምም ቢሆን ዝም ብሎ በቃ ሰው እንደዚህ አይቶ በቃ ይቻላል፣ እንደዚህ አይቶ ደግሞ አይቻልም። እንደዚህ ቀላል ነገር ቢሆን ኖሮ ዑለሞች ምናምን ይህን ያክል ክብደት ባልነበራቸው። ነገር ግን ዲን እንደዚህ ቀልድ አይደለም በጣም ለማንኛውም ወሃዛ ለሁ ወጅሁን አለ ወሃዛ ለሁ ወጅሁን ወሃዛ ይህ ለሁ ለሱ ወጅሁን ወጅህ አለው ወጅህ አለው ወጅህ አለው ማለታቸው ያስኬዳል አሉ ሼክ ኢብኑ ዑሰይሚን لأن النبي صلى الله عليه وسلم أخبر بأن الشيطان إذا أقيمت الصلاة جاء إلى الإنسان يقول له النبي صلى الله عليه وسلم سلا و صلاه إقامة بتدرجة جدي ودا عند سوم على النوم الشيطان يمت على بلا على النبي صلى الله عليه وسلم يقول له اذكر كذا اذكر كذا حديث تقرأ بوفر تدرجة تضعفه حديثا اذكر كذا اذكر كذا إن صوص إن صوص لما لم يكن يذكر أم يستوى سوى لعل نبر ونقر يستوى ይህን አስታውስ አስታውስ እያለ ሐታ የظل الرجل لا يدري كم صلى ብሎ ነብዩ ሰለላሁ ዐለይሂ ወሰለም ሰውየው እስከሚሆን ድረስ እስከሚሆን لا يدري የማያውቅ ከም ሰላ ስንት እንደሰገደ وهذا شيء مجرد ይሄ የተጀረበ ጉዳይ ነው ومشاهد የሚታይም ነው مجرد ማለት ተጅሪባ ነው በተሞክሮ ተሞክሮ የተረጋገጠ ማለት ነው ومشاهد ማለት ደግሞ እንደዚሁ የምታየው የሆነ ነገር ነው يعني يجالونه ولكن نقرقن هل لهذا الداء من دواء لذه بشتاء مدهني تالوي الجواب ملسو نعم او آه نو هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه اجمعين